ዋናው ዓላማቸው እነዚህ የተጠቀሱት የአምልኮ ዘርፎች በአጠቃላይ ሁሉም ለአላህ ብቻ የተገቡ ናቸው የሚለውን መቋጫ ለማስፈር ነው። እናም የአረፍተ ነገሩ መቋጫ ኩሉሃ ሊላሂ የሚለው ነው ማለት ነው። ኩሉሃ የሚለው ከሱ ቀጥሎ ካለው ሊላሂ ከሚለው ጋራ ሙብተዳ እና ኸበር ነው። ራሱን የቻለ ጁምላ ነው። ይሄ ጁምላው ራሱ ፊ መሐል ረፍዒን ኸበር لايش للمبتدا الاول تبقى عدل على كل حال زي سرسر مقبات الفلل وانواع العباده يا عباده اينتوتش التي امر الله بها الله يزباتشو يا عباده اينتوتش بلو مثالዎችን ይዘረዝራሉ ወደ ዝርዝሩ ከመግባታችን በፊት ስለ ዒባዳ ምንነት ቅድሚያ ማወቅ ይጠበቅብናል ዒባዳ በቋንቋ ደረጃ ተዘሉል ወይም ደግሞ መተናነስን የሚያሳይ ነው ሌላው ቀርቶ ጠሪቅ ሙዐበድ ሲባል ሰዎች በብዛት ስለሄዱበትና ስለረጋገጡት ተደልደሎ የተስተካከለ መንገድ ማለት ነው። እናም መደልደል መስተካከል የሚፈለግበት ቃል ነው። ይህ መነሻ ከቋንቋ ጋር የተያያዘ ነው። ነገር ግን በሸሪአችን ዒባዳ የሚባለው መተናነስ ብቻ ሳይሆን ውዴታንም አብሮ ያካተተ ነው ስለዚህ አላህን መገዛት ወይም እሱን ማምለክ የግድ ከውዴታና ከመተናነስ ጋር ካልተቆራኘ ዒባዳ አይሆንም ምክንያቱም መተናነስ ብቻውን ሰዎች ለሚጠሉትም ሊያቀርቡት የሚችሉት ነገር ነው ስለዚህ የግድ ውዴታ ሊቀደም ይገባል ማለት ነው قال ابن القيم وعبادة الرحمن غاية حبه مع ذل عابده هما قطبان وعليهما فلك العبادة دائر ما دار حتى قامت القطبان ومداره بالأمر أمر رسوله لا بالهوى والنفس والشيطان እነዚህ ሁለቱ የአምልኮ መዞሪያ ዛቢያዎች እንደሆኑ ነው የቆጠራቸው እነሱም መሐባህና ተዘሉል ማለት ነው ታዲያ እነዚህ የዒባዳ አይነቶችን በዝርዝር ምሳሌዎችን በመጥቀስ የተወሰኑትን መጥቀስ የተቻለ ነው ነገር ግን በጥቅል አነጋገር ሁሉንም የሚያካትት ቃል ለመናገር እብኑ ተይሚያ ረሒመሁ ተዓላ ልዑቡድያ በተባለው ሪሳላ ላይ ያሰፈረውን ማቅረብ ይቻላል ስለ ዒባዳ ሲያወራ كل ما يحبه الله ويرضاه من الأقوال أو اسم جامع لكل ما يحبه الله ويرضاه من الأقوال والأفعال أو الأعمال الظاهرة والباطنة ይህ ጥቅል ስያሜ ነው ምንን የሚያካትት ስያሜ ነው አላህ የሚወደውን እና ተወደው የሚቀበለውን ተግባርና ንግግር ሁሉ የሚያካትት ነው። ግልጽም ይሁን ድብቅ ማለት ነው። ስለዚህ እነዚህ ነገሮች ሁሉ ዒባዳ የሚባል ስያሜ ውስጥ የሚካተቱ ናቸው። ይህን ከተረዳን ዘንድ ይህ ትክክለኛው የዒባዳ ግንዛቤ መሆኑን ካወቅን በተቃራኒው ትክክለኛ ያልሆኑ ለዒባዳ የሚሰጡ ትርጓሜዎችና ትክክለኛ ያልሆኑ ግንዛቤዎች አሉ። ከእነሱ መካከል በቃል ደረጃ ብዙ ባንጸረረው እንኳን ዒባዳን ኒሃየቱ ተዘሉል በሚል ተዕሪፍ ወይም ማብራሪያ ብቻ መገደብ ይገኝበታል። ዒባዳን ኒሃየቱ ተዘሉል ወይም ጋየቱ ተዘሉል የመጨረሻው የመዋረድ ደረጃ ብለው ይፈስሩታል። ይህንን የሚሉ ሰዎች ሁሉ ስህተት ናቸው እያልኩኝ አይደለም፣ ወይም ታሪፉ ራሱ ችግር ኖሮት አይደለም። ንግድ ግን ይህንን ታሪፍ ከሌሎች ሁሉ መርጠው የሚያራግቡ አንዳንድ አንጃዎች ከዚህ ኋላ የሚያስቡት ወይም ደግሞ የሚጠነጥኑት ተንኮላለን እሱም የትኛውንም የአምልኮ ዘርፍ ከአላህ ውስጥ ለሌላም ቢሰጥም ራሱ አምልኮ አይደለም፣ ስለዚህ ሽርክ አይሆንም የሚል መደምደማ ላይ ለመድረስ ስለፈለጉ ነው። ይህንን ኢንሻአላህ አለፍ ብዬ ስለ ዱዓ ስናወራ በዚህ ጉዳይ ላይ የምሰጠው የተወሰነ አጭር ማብራሪያ ይኖራል። ስለዚህ በጥቅሉ ሁላችን ናውቅ የሚገባው ዒባዳ ኒዓም ኒሃየቱ ተዘሉል ነው። ነገር ግን እነዚህ አላህ እንደ ዒባዳ የደነገጋቸው የአምልኮ ዘርፎች ሁሉ ንሃያት ተደሉል አለባቸው ውስጣቸው ራሱ ስለዚህ ከአላህ ውጭ ለሌላም ሊሰጡ ለሌላ ለማንም ሊሰጡ አይችሉም የትኛውም የአምልኮ ዘርፍ ከአላህ ውጭ ለሌላ ሊሰጥ አይችልም እናም ይህ የዒባዳ ግንዛቤያችን ሊሆን ይገባል አምልኮ ነው ይህንን አምልኮ በሌላ ስያሜ ወይም በሆነ በአጭር ግንዛቤ ላይ ብቻ አጥሮና ገድቦ ሌሎቹ ደግሞ እንደዚህ አይነት ባህሪ ስለማይንጸባረቅባቸው እንዲህ አይነት መገለጫ ስለሌላቸው ከአላህ ውጭ ሌላ መዋል ይችላሉ ብሎ መናገር የትክክል አይሆንም። طيب አላህ ስብሓነሁ ወተዓላ የደነገጋቸው ዒባዳዎች በጣም ብዙ ከመሆናቸው ጋር ሙአሊፉ የተወሰኑትን እዚህ ቦታ ላይ ጠቅሰዋል። ሙአሊፉ የጠቀሷቸው የአምልኮ ዘርፎች እንደ ተራ ምሳሌዎች ያው ከነሱ ውጭ ሊጠቀሱ የሚችሉ ሌሎች ይኖራሉ። ግን ከዒባዳ ዘርፎች ሁሉ እነዚህን መምረጣቸው ከዚህ በፊት እንደተናገርኩት በዘመናቸው የነበሩትን ችግሮች ለማረም ያላቸውን ፍላጎት ያሳያል። አንድ ሰው ምሳሌ ሲመርጥ ከብዙ ምሳሌዎች አንዱን ብቻ ነጥሎ ሲመርጥ ድንገት ትዝ ስላለው ሊሆን ይችላል። ነገር ግን ነገሩን ይበልጥ ፍሬያማ ለማድረግ ትምህርቱን ይበልጥ ደግሞ ተጽዕኖ አሳዳሪ ለማድረግ ምሳሌዎቹን ራሱ ካለው ነባራዊ ህይወት ጋር አቆራኝቶ ቢጠቅስ የተሻለ ይሆናል። ስለዚህ በእንደነዚህ አይነት የዒባዳ ዘርፎች ላይ የነበሩ ችግሮች በርካታ ናቸውና እነዚህን ምሳሌዎች መርጠዋል ማለት ነው። ነገር ግን ለነሱ እንደመግቢያ በዋነኝነት አልኢስላም አልኢማንና አልኢሕሳንን አስከተሉ። አልኢስላም ምን እንደሆነ ወደፊት በሳቸው ቃል ራሱ ይብራራል። ነገር ግን በቋንቋ ደረጃ ኢስላም የሚለው አስለመ የሚለው መስደር ነው እንደሚታወቀው። እናም ይህ እጅ መስጠትን የሚያሳይ ቃል ነው አልኢስላም ስለዚህ አላህ ስብሓን ወተዓላ ለባሮቹ የደነገገው ዲን ኢስላም የሆነበት ምክንያት ከምን አንጻር እንደሆነ መረዳት እንችላለን ማለት ነው። ምክንያቱም ለጌታ ፈቃድና ለሱ ትእዛዝ እጅ መስጠትና ሙሉ ተቀባይነትን ማሳደር ነው። በዚህ ጥቅል ግንዛቤው መሰረት ወይም በዚህ ጥቅል ማብራሪያ መሰረት ኢስላም የሁሉም ነብያትና ተከታዮቻቸው ዲን ይሄ ቢልመፍሁም ልዓም ነው። ኢስላም ሲባል የሁሉም ነብያት ከአደም ጀምሮ እስከ መጨረሻው ነቢያችን አለይሂ ሰላቱ ሰላም ነው የነሱ እውነተኛ ተከታዮች ሃይማኖት ነው ምክንያቱም ሁሉም ለአላህ ራሳቸውን ያስገዙ ነበሩና ስለዚህ እስላም ቃሉ ራሱ አምልኮ በትክክል ለአላህ ብቻ እንዲውል ያደረጉ ሰዎች የሚገለጹበት ገለጻ መሆኑን የሚያስረዳ ነው ማለት ነው በዚህም የተነሳ ሌሎች ሃይማኖቶችን ከእስላም ጋር ስናነጻጽር ሌሎች ሃይማኖቶች የሌሎች ነብያት ወይም ከድሮ ጀምሮ የነበሩ የአላህ መልክተኞች ሃይማኖቶች ሊሆኑ እንደማይችሉ ከስማቸው እንኳን መረዳት ይቻላል። ምክንያቱም ስሞቻቸውን ስናስተውል ብዙዎቹ ወይ ከሆነ ሰው ጋር የተቆራኛ ናቸው፣ ወይ ከቦታ ጋር፣ ወይ ከሆነ ዘር ጋር የተቆራኘ ናቸው። ያ ማለት ደግሞ እነዚህ ሰዎች ሳይመጡ በፊት የነበሩ ህዝቦች ሃይማኖታቸው እሱ እንዳልነበር የሃይማኖቱ ስያሜ ራሱ ያሳያል ማለት ነው። ኢስላም ግን እንደሱ አይደለም። ለዚህ ነው ነቢያት በቁርአን ላይ በተለያዩ አንቀጾች ላይ እንደምታስተውሉት ሁሉም ለአላህ ራሳቸውን ያስገዙና ለፈቃዱ እጅ የሰጡ እንደነበረ ይናገራሉ ከኢብራሂም ጀምሮ ከእሳቸው በኋላ የመጡ ነቢያት ወይ ከእሳቸው በፊት የነበሩ ነቢያት ሁሉ ይህንን የተናገሩባቸው አንቀጾች በርካታ ናቸው ይህ በጥቅል ግንዛቤ መሰረት የሚሰጠው ትርጓሜ ሲሆን بالمفهوم الخاص ደግሞ خاص በሆነው ግንዛቤ መሰረት ኢስላም የሚፈለግበት መልእክተኛው አለይሂ ሰላቱ ሰላም ይዘውት የመጡት ድንጋጌ ነው እንደምታውቁት ሁሉም ነቢያት መሰረታዊ በሆኑ የኢስላም ህግጋት ወይም የተውሂድና የአቂዳ ርዕሶች ወይም ከዛም ባለፉ ወሳኝ በሆኑ ርዕሰ ጉዳዮች ላይ አንድ አይነት እምነት ነው ያላቸው። ለህዝቦች የሚያስተላለፉት መልእክት ተመሳሳይ ነው። ነገር ግን ዝርዝር የሆኑ ህግጋትንና አፈጻጸሞችን በተመለከተ አላህ ስብሓንሁ ወተዓላ እንደየጊዜውና እንደ ሰዎች ሁኔታና ባህሪ የተለያዩ ህግጋትን ይደነግጋል። ሊኩልን ጀዓልና ሚንኩም ሽርዓተን ወሚንሃጀ። ስለዚህ ሰዎች ሁሉ አንድ አይነት ግንዛቤ ደረጃ ላይ አይደሉም። ከዘመን አንጻር የሰዎች ግንዛቤ ይለያያል። አላህ Subhanahu Ta'ala ከዚህ አንፃር ለሰዎች የተለያዩ ድንጋጌዎችን በነቢያት አማካኝነት ይደነግጋል። ግን አንዴ ከተደነገገ በኋላ የመጨረሻው ነብይ ይዘውት የመጡት ዝርዝር ድንጋጌን መቀየር የሚችል ማንም የለም። ስለዚህ ይህ ረሱላሁ ሰለም ይዘውት የመጡት ዲን አልኢስላም በሚለው ስያሜ ይታወቃል ማለት ነው። ይህ ወደፊት እንደምናየው ኢንሻአላህ ዋነኛ መገለጫ የሆኑ ምሰሶዎች አሉት። ቀጥሎ ማለት ወልኢማን አልኢማን በቋንቋ ደረጃ ኢቅራርን የሚያሳይ ነው። አምኖ ማረጋገጥ በልብ ያለ እምነት ብቻ አይደለም። ንዓም ብዙ ሰዎች በቋንቋ ደረጃ አሁን የምናወራው ሸሪዓዊ ትርጓሜውን ሳይሆን ተራ ቋንቋዊ አነሳሱ ነው፣ ወይም ደግሞ ከቋንቋ ጋር ያለውን ዝምድና ነው። ኢማን የሚለው ተስዲቅ ብቻ እንደሆነ ይናገራሉ። ነገር ግን ኢብኑ ተይሚያ በተለያዩ ቦታዎች ላይ ተሕቂቅ እንዳደረገው እና የተለያዩ መረጃዎችን ጠቅሶ እንዳረጋገጠው ኢማን የሚለው ቃል ተራ የልብ እምነት ባለፈ የሚያረጋግጠው ነገር አለ ኢቅራር ነው እናም ይህ ቋንቋዊ ትርጉሙ ሲሆን በሸሪዓችን ደግሞ ኢማን ያው ከእምነት ባሻገር የሚያካትታቸው ነገሮች አሉ ለዚህ አህሉ ሱና ሁሉም አልኢማኑ ቀውሉን ወዐመል ይላሉ እምነት ንግግርና ተግባር ነው ይላሉ ቀውል ሲባል ቀውሉ ልቀልቢ ወቀውሉ ሊሳን ሁለቱ ይካተታሉ ማለት ነው ዓመል ሲባል ደግሞ ዓመሉ ልቀልቢ ወዓመሉ ልአርካን ስለዚህ የግድ በአንዳንድ ዕለማዎች ገለጻ መሰረት እንደሚነገረው تصديق بالقلب وقول باللسان واعتقاد بالاركان የሚል ሶስት እርከን የያዘ ገለጻ ላይ ያስፈልገን ይችላል ምክንያቱም ይሄ ቀውል ወዓመል የሚለው ብዙዎቹ ሰለፎች የመረጡት አገላለጽ ነው ቀለል ያለ ነው ለማንኛውም ይህ የተረጋገጠ ነው። ነገር ግን በዋነኝነት አንድ ሰው ወደዚህ ጨፌ የኢማን ጨፌ እንዲገባ መሰረት የሆኑ መገለጫዎች አሉ። ማመን ያለበት በምንድን ነው? በልብ ደረጃ ራሱ ኢማን ሊያሟላ የሚገባቸው መሰረቶች አሉ። እነዚህ መሰረቶችን ሙአሊፉ በሚታወቁት መረጃዎች ላይ ተመርኩዞ ጠቅሰዋል። ወደፊት እናየዋለን። ወልኢሕሳን ኢሕሳንም ወደፊት እንደምናየው እዚህ ውስጥ ከሚካተቱት የአምልኮ ዘርፎች ይካተታል። ነገር ግን ብዙዎች እንደሚያስቡት ኢሕሳን በጎ መዋል ብቻ አይደለም። ናም ኢህሳን ቃሉ በጎ መዋልን የሚያሳይ ነው አይደለም ግን በተለይ በሐዲስ ጅብሪል ላይ በተጠቀሰበት አገባብ ኢህሳን በጎ መዋል ብቻ አይደለም የሚፈለግበት ነገር ግን አላህን ስናመልክ ያንን በተስተካከለና ኢኽላስ በተሞላበት ይዘት ማምለክ እንደሚገባን የሚጠቁም ነው ተቃራኒ መለገም ነው ማለት ትችላል ወይም ተገቢ ባልሆነ መልኩ አንድ ነገር መስራት ነው። ምክንያቱም አላህን እናመልክ ሲባል ሰዎች አላህን ሲያመልኩ ራሱ አላህን የሚያመልኩበት ሁኔታ ይለያያል። ደረጃውም እኩል አይደለም። ሙሕሲን የሆነ ሰው ሰዎች አዩትም አላዩትም ለአላህ ዲን ይቆረቆራል። አምልኮን ከፈጸመ በተሻለ መልኩ ለመፈጸም ይሞክራል። ይህን በሰዎች የተለምዶ ህይወት ላይ ራሱ ማስተዋል እንችላለን። አንድ ሰው ለሚሰራው ስራ ይበልጥ የሚቆረቆር ከሆነ በተለይ ስራው የራሱ ንብረት ከሆነ ሰዎች አዩትም አላዩትም በመልካም መልኩ ነገሮችን አስተካክሎና በኢትቃን ለመስራት ይሞክራል። ለዚህ ብዙ የማይቆረቆር ከሆነ በተለይ ስራው ደግሞ የሱ የራሱ ንብረት ካልሆነ ሰው ካላየው ይለግማል። ከተወቃሽነት ነፃ የሚያወጣውን ተግባር ያህል ብቻ ነው የሚሰራው እና ይሄ ሁለቱን ልዩነት አላቸው አይደለም እንዴ? ሙህሲን ከሆነ ደረጃው ከፍ ያለ ነው ማለት ነው እና ይሄ የሚመጣው በምንድን ነው ከተባለ በእክላስ ላይ በተመሰረተ ሁኔታ ነው በአላህ ስብሓን ወተዓላ ያመነ ሰው ይህ እምነቱ በጣም የጠራ በሆነ ቁጥር ኢሕሳኑም ይጨምራል ማለት ነው ቀጥሎ ምን አሉ ሙአሊፉ ወሚንሁ ዱዓ ከነዚህ ከተጠቀሱት የዒባዳ አይነቶች ውስጥ ማለት ነው ዱዓ ይካተታል طبعا ومنه يعني من المذكور ማለት ይቻላል على كل حال እንደዚህ አይነት ነገር ላይ ብዙ መቆየት የለብንም እቺ ضمير ለምን እንደዚህ ሆነች ለምን እንደዛ አልሆነች የሚለው ብዙ አያሳስበን በዚህ አጋጣሚ አንድ ምክር ማስተላለፍ ፈልጋለሁ እዚህ እኛ ጋር ብቻ ያስተዋልኩት አንድ የጠለበት العلم መገለጫ የሆነ ነገር አለ ብዙዎች ዘንድ ያለ አንድ መገለጫ ማለት ነው እና ይሄ قد يكون آفة من آفات العلم እሱም መሰረታዊ የሆነ ዋነኛው ቁም ነገር ላይ በማስ ያንን በማየትና በሱ ላይ ጊዜ በመፍጀት ፋንታ በጣም ዝርዝር ውስጥ ገብተን ምናልባት ብዙ ጥቅም የሌላቸውን አቃቂሮች በማንሳትና በማውረድ ጊዜ ልንፈጅ እንችላለን። ከኢራብ ጋር ከነሑ ጋር የተያያዘ ሊሆን ይችላል። ከዚህም ውጭ አንዳንድ ጊዜ እንደሚስተዋለው እንደ መስአላ የምናነሳቸው ጥያቄዎች ሊኖሩም ይችላሉ። ይሄ ግን ተገቢውን የዕልም ደረጃ ላይ የሚያደርስ አካሄድ አይደለም። በእርግጥ ብዙ ጊዜ በሀገራችን የሰራጨው የማስተማር ስልት ለዚህ ተጽዕኖ ያሳድራል ወይም ለእንዲህ አይነት ሁኔታ እንዲያበቃ ተጽዕኖ ማሳደሩ አይቀርም ብዬ አስባለሁ። ምክንያቱም አንድ ሰው የተውሂድም የፊቅም የሆነ ኪታብ ለመቅራት ገና ኪታቡን ይዞ ሼኹ ጋር ሲቀርብ ቢስሚላህ ሲባል ቢስሚላህ ባ እንደዚህ ነች፣ ቢስሚላህ የሚለው ደግሞ እንደዚህ ነው ይሉታል። ከዛ እያንዳንዷን ዝርዝር መጅሩር የሆኑት በሶስት አይነት መልኩ ነው እዚህ ላይ በስምላ ላይ ያሉት ተብሎ ሁሉ ነገር ይጠቀስለታል። እና ዋናው ቁም ነገሩ ብዙ ጊዜ ላይስተዋል ይችላል ማለት ነው። የዚህ ምሳሌ እኔ እንደማስበው አንድ ጥሩ ቤት መግዛት የፈለገ ሰው ቅድሚያ መጠየቅ ያለበት የቤቱን ቦታ የት እንዳለ፣ የት ሰፈር እንዳለ፣ የቤቱን ሁኔታ ስንት ክፍል እንዳሉት እና የመሳሰሉትን ነገሮች ነው ብዬ አስባለሁ። ነገር ግን ስለዚህ ምንም አይነት ጥያቄ ሳያነሳ ቤቱ ውስጥ ምናልባትም ሄዶ ማይቶ ሊሆን ይችላል፣ በፎቶ ተቀርጾለት ያሉትን የተለጠፉ ጣውላዎች ወይ ደግሞ ከዛ ባለፈ መልኩ ያሉ በጣም ዝርዝር ትናንሽ ነገሮችን ብቻ እያየ ከዛ ጋራ ምናልባት ደስ ካለው ሊቀበለው ይችላል፣ ላይቀበለውም ይችላል። በዛ ላይ ጊዜ የሚፈጅ ሰው ትክክል አይሆንም። ደስ ብሎትም ከገባበት ምናልባት እንግዲህ ማለት ግብይቱን ከፈጸመ አይተዋለው ብሎ ቦታው የት እንደሆነ አያውቅም። እንግዲህ ልብ በሉ። ምናልባት ወይ እንጦጦ ወይ እንጦሮጦስ ሊሆን ይችላል፣ ሩቅ ሊሆን ይችላል። ስለዚህ ደስ አይለውም። እና ያለበትን ማወቅ አለበት አንድ ሰው። የቤቶቹ ክፍል ስንት ናቸው? ምን ነው ቤቱ? ሌሎች መሰረታዊ ነገሮች አሉ። እነዚህ ግን ትናንሽ ነገሮች ብዙ አይጎዱም። ቤቱን ከገዛው በኋላ ውስጥ እያለ ራሱ ሊያስተካክላቸው ይችላል። አይደለም ውስጥ እያለ ሊያስተካክላቸው ይችላል። ዒልምም እንደዛ ነው። መሰረታዊ ነገር የተፈለገበት ይሄ ሙአሊፍ ለምሳሌ ይሄን መጽሐፍ ያዘጋጀው ለምንድን ነው? ከተውሂድ አንፃር መሰረታዊ ግንዛቤዎችን ለማስጨበጥ ነው። በሱ ላይ ነው ይበልጥ ትኩረት መደረግ አለበት ሌላም የፊቅም ኪታብ ይሁን የሌላም ዘርፎች ኪታብ ይሁን በሱ ላይ ትኩረት መስጠት አለብን በዚህ ላይ ደግሞ የሰዎች ንግግር ከሆነ ሐዲስ ቁርአን ካልሆነ ማለት ነው እችኛዋ ለምን እዚህ መጣች እችኛዋ ለምን እንደዚህ ያለ ሙአሊፍ እሱ አስቦበት ላይሆን ይችላል አንተ እንደዚህ የሚያስጨንቅህ ነገር እሱ በመጣለት አገላለጽ ገለጸው خلاص ሶስት አይነት አገላለጾች ሊኖሩ ይችላሉ በመጣለት ቋንቋ አይነት ነገር ጻፍ እሱ የረሳውን ነገር አንተ ለምን እንዲህ አለ እንዲህ አለ ብለህ ያልፈለገውን መልእክት እንዲፈልገው ነው እንዳትል ተግባባ ስለዚህ ይህንን መልእክት በዚህ አጋጣሚ ማስተላለፍ ፈልጋለሁ ወሚንሁ ዱዓ ወልኸውፍ ከነዚህ ውስጥ ከሚካተት ውስጥ ያን ከአምልኮ ዘርፎች አንዱ አዱዓ ነው አዱዓ በቋንቋ ደረጃ ብዙ መልእክቶችን ሊያካልል የሚችል ሰፊ ቃል ነው ከነሱ መካከል ኒዳ ወይም ደግሞ ጥሪ እንደዚሁም ጠለብ እና ሱአል መፈለግና መጠየቅ ማለት ነው ይሄ ሁሉ ዱዓ የሚለው ስር ወቃር የሚያካትተው አንድ መልእክት ነው ማለት ነው ይህንን ከተረዳን ዘንድ በቁርአንና በሐዲስ ዱዓ አንዳንድ ጊዜ ዒባዳ ተፈልጎበት ይመጣል ራሱ ዱዓው ራሱ መልእክቱ ዒባዳ ሊሆን ይችላል إن الذين تدعون من دون الله عباد أمثالكم بزع علماء فسروت تقريبا أبزان يوم فسروت أي تعبدون بلون فسروت تدعون يعني تعبدون إيه نمي تقولون ببركات نقرت ولا في مثال سلزي أن راسه عبادة يفلق بتال ما طيب ይህን ከተረዳን ዘንድ ዱዓ በቁርአንና በሐዲስ የሚፈለግበት መልእክት ዒባዳ እስከሆነ ድረስ እነዚያ ሰዎችን የሚያከፍሩ ሰዎች ዱዓን በኒዳ ይፈስሩትና ከአላህ ውጭ ሌላን የጠራ ሁሉ ሙሽሪክ ይመስላቸዋል በቁርአንና በሐዲስ የተወገዘው የዱዓ አይነት እኮ ዒባዳ ወይም ደግሞ ቅድም በእነሱ ትርጓሜ መሰረት ምን ያዘለው ነው ብለናል ነሃየት ተዘሉል ያዘለው ነው ይሉሃል አንዳንድ ሰዎች ስለዚህ እናንተ እኮ ዱዓ ሽርክ ነው የምትሉት ስላልገባችሁ ነው ኒዳ ሁሉ ሽርክ አይደለም ይላል ልብ በሉ በዚህ አገላለጻቸው እነሱ ከዚህ በፊት እንደተናገርኩት ዱዓ ለሁለት ይከፈላልና ዱዓ العباده እና ዱዓ المسأله አንደኛው አምልኳዊ የሆነ ተግባር ነው በዚህ ተግባሩ አንድ ሰው የአላህን ሰዋብ ይፈልጋል ልክ ጥሪ ሲያደርግ ደግሞ የእሱን ምላሽ እንደሚፈልገው ሁሉ ማለት ነው እነሱ በዚህ አገላለጻቸው ዱዓኡል መስአላን በአጠቃላይ ከአላህ ውጭ ያዋለ ሁሉ ሽርክ አልሰራም የሚል መቋጫ ላይ ለመድረስ ነው ተግባብተናል እነሱ ጋር ሽርክ የሚሆነው ዱዓ ዒባዳ ነው ያም ደግሞ አላህ ያውቃል ምን አይነት ሸርጥ እንደሚያስቀምጡለት ሽርክ እንዲሆን ማለት ነው ንሃየት ተዘልል ይሉሃል ስለዚህ በእነሱ ገለጻ መሰረት እዚህኛው ንሃየት ተዘልል ብሎ የጠሩት እርከን ላይ እስካልደረስ ድረስ ሽርክ አይደለም ለማንም ቢሰጥ ማለት ነው ዝም ብሎ ጥሪማ ሰዎችን ድረሱልኝ ብሎ መጠራት የሞተንም ድንጋይ የሚሆን ምንም ነገር ይሉሃል ልብ በሉ መጣራት ሽርክ አይደለም አሉ طيب በመሰረቱ እኛ ዱዓ እንዲሁ ምንም አይነት ጠለብ ወይም ደግሞ ጥያቄ ያልታከለበት ጥሪ ብቻ ነው ይሄን ያደረገው ሁሉ ሙሽሪክ ነው ብለናል ምክንያቱም እነሱ በቋንቋ ደረጃ ያ የገባበት ሐርፉን የገባበትን ሁሉ እናንተ ሽርክ ነው ብላችሁ ትፈርጃላችሁ እያሉ ነው ይሄ እንዳልሆነ የታወቀ ነው። ግን አላማቸው እነሱ በትክክል የሆነ ነገር ሐጃ ፈልገህም ቢሆን ችግር የለውም የሚለውን መልእክት ለማስፈር ፈልገው ነው። ላ ከአላህ ውጭ ሌሎችን መጥራት በአብዛኛው ጊዜ ከምን ጋር የተያያዘ ነው? ጠለብና በውስጡ ሱአል አለው አይደለም እንጂ አንድ ሰው ጤነኛ ሆኖ ያለምንም ምክንያት እንዲሁ ያ ፉላን ያ ፉላን አይደለም ያ ፉላን ከዛስ በኋላ የሆነ ነገር ትጠብቃለህ። የሰማ ሰው ራሱ አረፍተ ነገሩ እንዳልተቋጨ ይረዳል አይደል እንዴ? ያ ፉላን እሺ ከዛስ ምን ይጠበስ ይሁን ነገር አድርግልኝ ነው አይደል ችግር ሲደርስበት ይሁን ነገር እንዴ ይሄን ችግር እንዲያስወግድለት ነው የሚጠራው ይሄ መታወቅ አለበት ኢላ ምን ካልሆነ በስተቀር ኢላ የኩም ምን ባብ ተንዚል አልጋኢ መንዚለት الحاضر ይሄ በቋንቋ ደረጃ የሚቻይ የሚቻል ያገላለጽ ስልት ነው እሱም የሌላውን ሰው ለምሳሌ ልክ እንዳለ ቆጥረህ ማውራት ነው ይሄ የንግግር የበላጋ ስልት ነው ይሄ ሽርክ እንዳልሆነ ሁሉም ይታወቃል ለምሳሌ ሰላታችን ላይ ራሱ ሰላሙ አለይከ አዩሃ ነቢዩ ልናል አይደለም አንተ የአላህ ነብዩ ሰላም በአንተ ላይ ይሆን طيب ረሱል ሰለም የሉም ሞተዋል ግን ይሄ እሳቸው ይሰማሉ ብለን አይደለም ይሄንን ነገር እንዲህ ስንል ኒዓም አላህ Subhanahu Ta'ala ሰላት እና ሰላም የሚያወርድን የሚያደርስላቸው መላእክት እንደመደበ ተናግረዋል ግን ይሄ ጥሪን ያዘለ ነገር አይደለም ማለት ጥሪ ሲባል ጠለብ ወይም ደግሞ አድርጉልኝ የሚል ጥያቄን ያዘለ አይደለም። ተግባባ። ስለዚህ ይህ ጥያቄን ያዘለ እስካልሆነ ድረስ እኛ የከለከልነው የሽርክ አይነት ውስጥ አይካተትም። ሁለቱ መለየት ያስፈልጋል። ይ መቼ ነው ሽርክ ነው የምንለው? ዱዓኡል መስአላ መስአላ ሲኖረው ነው፣ ጥያቄ ሲኖረው ነው። ከአላህ ውጭ አላህ ብቻ ማድረግ በሚችለው ርዕስ ላይ ማድረግ የማይችሉ በህይወት ያለም ይሁን የሌለ ቅርብም ይሁን ሩቅ ሰውን አድርግልኝ ብሎ መጠየቅ ይሄ ሽርክ ነው እያለ ነው። ይሄ ደግሞ በቋንቋ ደረጃ ራሱ ዱዓ የሚለው የሚያካትተው ነው እነሱ ሆን ብለው አንድን መልእክት ለማስረጥ ሲፈልጉ ለሚፈልጉት ነገር የፈለጉትን ትርጉም ይሰጡታል ይሄ እንግዲህ ከድሮ ጀምሮ የተለመደ የማምታቻ አካሄድ ነው ማለት ነው ስለዚህ ዱዓ እንዲሁ ኒዳ ስለሆነ ብቻ አይደለም እንዲሁ ኒዳ ስለሆነ ብቻ አይደለም ሽርክ የሚሆነው ለምሳሌ በአልአደብ المفرد عند البخاري እና ሌሎችም ቦታዎች ላይ በተዘገበ ሐዲስ ላይ ኢብን ዑመር ተቀምጦ ሲነሳ እግሩ ስለደነዘዘበት አጠገቡ ያለ ሰው እዝኩር አሐበ الناس ኢለይክ አው አሐበ ልአስማ ኢለይክ የምትወደውን ስም ጥራ ሲለው ሙሐመድ ብሏል ትክክለኛ የሆኑ በእጅ መዛገብት በእጅ ጽሁፍ መዛገብት ላይ የተመሰረቱ የ የአልአደብ ሙፍረድ ኪታቦች ላይ ያለው ገለጻ ይህ ነው ሐርፈ ኒዳ የለበትም ሐታ ሐርፈ ኒዳ ቢኖርበት ራሱ አሁን በገለጽኩት መልኩ ይብራራል ማለት ነው ይህንን ضعيف የሆነ ሐዲስ አንስተው አንዳንድ ሰዎች ይኸው ከአላህ ውጭ ሌሎችን መጠራት ችግር የለውም ይለዋል ضعيف ነው ስላችሁ እንዳደንገው الادب المفرد ማለት صحيح البخاري አይደለም ሌላ ኪታብ ነው اشتراط አላደረገም ያንን صحيح እንደሆነ ማለት ነው ለብኑ ፍሎስ صحيح አለ ضعيف አለ እና على كل حال በጣም ብዙ የእስናድ ችግሮች አሉበት حتى صحيح ቢሆን እንኳን ምንም መረጃ አይሆንም ይሄ ለምን ምክንያቱም ይህ በአረቦች ዘንድ ሌሎችም ዘንድ የታወቀ አንድ ሰው እግሩም ይሁን ሌላ ነገር ሲደነዝዝበት በመደሰቱ ሰውነቱ ላይ በሚያደርግ ተጽዕኖ የተነሳ ይህ የደነዘዘው የሰውነት አካሉ እንዲፍታታለት የሚያደርጉበት አንድ ስልት ነው። ትክክል ሊሆን ይችላል፣ ላይሆን ይችላል። የዚህ ምሳሌ ነው? በተለምዷችን አንድ ሰው ስቅታ ካስቸገረው አስደንግጠው ይባላል አይደል? ሰምታችሁ ታውቃላችሁ? እንደዚህ ይሄ ነው ምሳሌ። አንድ ሰው ስቅ እያለ ካስቸገረው ተደብቀ ከዚህ ልክ ስታስነግጠው ይተዋል ይባላል። እኔ አላውቅም፣ አልሞከርኩትም። ማስደንገጥ አይፈቀድም ሸርዓን በነገራችን ላይ ግን ይሄ አይነት እምነት ነው። ገብቷቸው አይደለም? ለምን አንድ ሰው የሆነ የሚወደውን ሰው ጠርቶ ስለዚህ የሚወደው ሰው ካሰበ ይሄ በውስጡ የሚፈጠረው የትዝታ ደስታ ሰውነቱ ላይ የሚያሳድረው ተጽዕኖ አለው ብሎ ስለሚያስቡ ነው። إذا خدرت رجلي دعوت ابن مصعب وإن قلت عبد الله أجلى فتورها ይላል ለምሳሌ አንዱ ሻዕር ብዙ አይነት እንዲህ አይነት ግጥሞች አሉ ሁሉም የሚያመለክቱት ምንድነው እግራቸው ላይ የሆነ ደስ የሚላቸውን የሚወዱትን ስም ሲጠሩ እንግዲህ ለእሱ ያላቸውን ውዴታ የሚያመለክቱበት ነው እግሬ ላይ የሚሰማኝ መደንዘዝ ይወገዳል ይላሉ ለማንኛውም ይህ እነሱ የሚጠቅሱት ቅሳ ከሰነድ አንጻር ከሶስት በላይ ዒላዎች አሉበት አንደኛ ضعيف ነው ሁለተኛ ሰሒህ ቢሆን ራሱ ምንም የሚፈይዳቸው አይሆንም ስለዚህ እነሱ እንደሚሉት በትክክለኛ መዛግብት ላይ የተመሰረተው ዘገባ የሚያሳየው ያ እንዳለች ነው ሐርፍ ኒዳ ያ ያ ረሱል ማን ነው ያ ሙሐመድ ብሏል ኢብኑ ዑመር ያ ሙሐመድ ቢልስ ቅድም እንዳልኩት ተንዚል الغائب منزلة الحاضر የታወቀ የአረቦች እስሉብ ነው ተግባብተናል ልክ አዩሃ ነብዩ እንደምንለው ሰላት ላይ ማለት ነው እና በዚህ መልኩ ነገሩ ሊበረራ የሚችል ነው እንጂ ሙሽከም በሆኑ ማንም የማይጠረጠርባቸው በተረጋገጡ መረጃዎች የተደለደለውን ይህንን የኢስላም መሰረት አላህን ብቻ መጥራት ከሱ ውጭ ያሉትን ደግሞ አለመለመን የሚለውን መርሆ በእንዲህ አይነት ضعيفና መሰረት በሌለው አንድ ዘገባ ተመስርቶ ማፋረስ አይቻልም። እንዲህ ትልቅ ነገር በእንዲህ በቀላሉ ቅርንጫፋዊ ጥያቄ ሊፈርስ አይችልም። ልብ በሉ። ሁሌም ማድረግ መልሱን ባያውቅ እንኳን አንድ ሰው ይሄ ኢስላም ራሱ ቁርአን የተመሰረተበት ይህ መርሆ በእንዲህ አይነት አንተ በማታውቀው ቅርንጫፋዊ ጉዳይ ሊፈርስ እንደማይችል ማወቅ አለብህ ማለት ነው። طيب على كل حال በዱዓ የጀመሩት ያው ዱዓ በሌሎች ዒባዳዎች ላይ ጎልቶ የሚታይ ነው ማለት ራሱ ብቻ ሳይሆን ሌሎች ዒባዳዎች ላይ ራሱ ዱዓ ተቀላቅሎ ጎልቶ የሚታይ በመሆኑ ነው በብዛት ومنه الدعاء والخوف الخوف ፍራቻ ነው ፍራቻ በልብ ውስጥ የሚያድር ስሜት ነው ምናልባት ደግሞ በሰውነት ላይ የሚያሳድረው ተጽዕኖ አለ ይህ ፍራቻ በሸርዒ ወይም ቀደሪ በሆነ ሰበብ ወይም ምክንያት ላይ የተመሰረተ ከሆነ ሽርክ አይሆን በሸርዒ ማለት ለምሳሌ አላህ ሱብሓነሁ ወተዓላ እንድንፈራ ያዘዛችን ያዛቸው ነገሮች አሉ። ለምሳሌ የቂያማ ቀን መፍራት ሲባል የሚፈለገው አላህ በዛን ቀን ስለሚፈርድ ነው አይደለም። የኻፉነ የውመን ተተቀለቡ ፊ ቁሉብ ወልአብሳር እንዴት አላህ ብቻ ነው የሚፈራው? ያ ቀን እንዴት ይፈራል እንዳትል። ምክንያቱም ያ ቀን የሚፈራው ያው የአላህ ቀን ስለሆነ አላህ የሚፈርድበት ቀን ስለሆነ ነው። ወይም ደግሞ ቀደረን ወይም ደግሞ ያኒ ከውነን ማለት ነው ቀደርን ምስላችሁ ከውንይ በሆነ መልኩ ተጽዕኖ የሚያሳድሩ ነገሮች አሉ ሰበብ የሆኑ ጉዳት የሚያደርሱ ነገሮች አሉ ብርድ ለምሳሌ ሰውነት ላይ አደጋ ሊያደርስ ይችላል ሙቀት አደጋ ሊያደርስ ይችላል አውሬ ሰው ላይ አደጋ ሊያደርስ ይችላል ሰዎች አንዳንዶቹ ሌሎቹ ላይ ተጽዕኖ ላይ ያሳድሩና ሊጎዱ ይችላሉ እና እነዚህ ግልጽ የሆኑ ተጨባጭነት ያላቸው ምክንያቶች ላይ ተመስርቶ አንድ ሰው ይህን ነገር ቢሰራ ሽርክ ውስጥ ወደቀ አይባልም ማለት ነው ነገር ግን አላህ ብቻ ማድረግ በሚችለው ጉዳይ ላይ አላህን ሳይሆን ሌሎችን የፈራ ከሆነ ይሄ ትልቁ ሽርኩን ፈጽሟል። ማለትም ሰዎች አንዳንድ ጊዜ የሆነ የሚያከብሯቸውን ሼኮች ሊሆኑ ይችላሉ፣ ወይ ወልዮች ብለው የሚጠሯቸው ሊሆኑ ይችላሉ፣ ወይም እንዲሁ ሌሎችን የሆነ ተጽዕኖ ያሳድሩብኛል ሲል በውስጡ ያዘለው አንድ ቃና አለ። ይሄ ፍራቻ እንዲህ ፍራቻ ብቻ አይደለም፣ እነሱ ማድረግ ስለሚችሉ የሚል እንድምታ አለ ውስጡ አይደለም እንዴ? እነዚህ ሰዎች ለምንድን ነው የሚፈሩት ማድረግ አይችሉም ግን የሆነ ነገር ማድረግ ይችላሉ ብሎ ስለሚፈራ ነው በገይብ ራሱ ማለት ነው ተግባባ ይሄ ከገይብ ጋር የተያያዘ እነሱ ሳይኖሩ ራሱ የሚፈራቸው ፍራቻ ለአላህ ብቻ የሚገባ ነው እና ይህ ፍራቻ على كل حال ከትላልቅ ዒባዳ ዘርፎች ይመደባል ለአላህ ከሆነ ተፈላጊ ነው ተፈላጊ ማለት የአንድን ሰው ደረጃ ከፍ የሚያደርግ ነው አላህን በፈራ ቁጥር ደረጃው ከፍ ይላል ማለት ነው طيب ሶስተኛ የጠቀሱት ከዱዓ ጀምሮ ያሉትን ስንቆጥር ማለት ነው الرجاء ነው والرجاء ነው الرجاء ማለት ተስፋ መጣል ማለት ነው ይህም ለሁለት ሊከፈል ይችላል አላህ ብቻ ማድረግ በሚችለው ጉዳይ ላይ በአላህ እንጂ በሌላ ላይ ማንም ይሁን ማን ተስፋ አይጣልም ለምሳሌ ከእሳት እንዲያድነኝ ወይ ደግሞ ጀነት እንዲያስገባኝ ወይ ልጅ እንዲሰጠኝ ካለሁበት በሽታ የትም መድኃኒት ሳላገኝ እንዲሁ እንዲፈውሰኝ ተስፋ አደርጋለሁ ብለን የምንመካበት ወይ ደግሞ ተስፋችን የምንጥልበት አንድም ፍጡር ሊኖር አይገባም። ያንን ካደረገን ሽርክ ውስጥ ወድቀናል ማለት ነው። ምክንያቱም ይሄ በውስጡ ያዘለው ደግሞ ሌላ አንድምታ አለ። ቅድም እንዳልኳችሁ እሱም ይህንን ማድረግ ይችላል ብለን ስላሰብን ነው እና ያ ደግሞ የታወቀ ነው እንደማይሆን። ነገር ግን ሰዎች ማድረግ በሚችሉት ጉዳይ ላይ በተመሰረተ ቅድም እንዳልኩት ሸሪዓዊ ወይም ደግሞ ከውንይ በሆነ መልኩ ሰበብ ላይ የተማከለ ረጃ ወይም ተስፋ ከሆነ ይሄ አይከለከልም፣ ሽርክ ውስጥም አይካተትም ማለት ነው። ለዚህ ነው እንዲህ አይነቶቹ ረጃ ለምሳሌ በተመለከተ ثم በሚለው አዳት አጥፍ ማድረግ ይቻላል። يعني أرجو الله ثم فلانا ብትል ይሄ አይከለከልም ማለት ነው። ለምን ከሚቻለው ጋር የተቆራኘ ነውና። ኸውፍና ረጃ አንድ ላይ ለሰዎች አምልኮ ጉዞ አስፈላጊ ናቸው እንዲያውም ሌላ እዚህ ጋር ሙአሊፉ ያልጠቀሱት ከነሱ በላይ አስፈላጊ የሆነ ነገር አለ ስለዚህ ሰዎች ወደ አላህ በሚያደርጉት ጉዞ ላይ በዋነኝነት የሚያስፈልጓቸው ሶስት የአምልኮ አስኳሎች አሉ የመጀመሪያው መሐባ ነው ሁለተኛው ደግሞ ረጃ ነው ሶስተኛው ኸውፍ ነው ሼክ ልእስላም ቴሚያ እንደጠቀሱት መሐባ ባዒስ ነው ወደ አላህ ስብሓን ወተዓላ ጉዞአችንን እንድንጀምር የሚገፋፋንና የሚጎትተን ነው ረጃ ደግሞ ተስፋ ከጉዞችን እንዳንቋረጥ እንደዚሁ እገዛ የሚያደርግልን ወደፊት እንቆይ ኸውፍ ደግሞ ከመንገዱ ወደ ግራም ወደ ቀኝ እንዳንወጣ የሚከለክለን ነገር ነው ስለዚህ ሶስቱም ያስፈልገናል ማለት ነው ሶስቱም የግድ ነው ለዚህ ነው አንዳንድ ሰልፎች ከተናገሩት ንግግር መካከል አንዱ መን ዐበደ አላህ ቢልሑብ ወሕደሁ ፈሁወ ዚንዲቅ ወመን ዐበደ አላህ ቢልረጃኢ ወሕደሁ ፈሁወ ሙርጂእ ومن عبد الله بالخوف وحده فهو حروري ومن عبد الله بالحب والرجاء والخوف فهو مؤمن موحد እንዳሉ ተነግሯል من عبد الله بالحب وحده فهو زنديق ማለት አላህን በውዴት ላይ ብቻ ተመስርቶ ያመለከ ዝንዲቅ ነው ሲሉ ማለት የፈለጉት አንድ ሰው የሚፈልገውን ብቻ ነገር መርጦ የሚወስድ ይሆናል። ያን የሚያደርገው ደግሞ በቃ ስለሚወድ አላህን ወዳለው በዚህ ብቻ ነው ማመልከው፣ በዚህ የተነሳ ብቻ ነው የሚገዛው፣ ለምን እንደዚህ እንደዚህ አድርጎልኛል ነው። ስለዚህ የሚመቸውን ብቻ ነው ይሄ ሰው ይህን ነገር እንደ ዲን አድርጎ የሚይዘው እንጂ አላህ የደነገገውን ሁሉ ሙሉ ለሙሉ ለመቀበል ዝግጁ አይደለም። ተግባባን? ከዚህ አንጻር ነው ዑለማዎች ይህን ያሉት። አላ ኩል ሐል እዚህ ላይም ቅድም እንዳልኳችሁ ብዙ አንቆይ። ያኔ ሐዲስ አይደለም ምን አብደላህ ቢል ሑቢ ወህደሁ ፈወ ዚንዲቅ የሚለው ቁርአን ወይ ሐዲስ ስላልሆነ ብዙ አንጨቃጨቅበትም ማለት ነው ምን ተፈልጎበት ነው ምንድነው طيب እንደዚህ ከሆነስ እነ ከሌስ ምን ሊሆኑ ነው አላ ኩል ሐል ትክክል ላይሆን ይችላል ንግግሩ ትክክል ሊሆን ይችላል ግን ትክክል የሚሆንበትን መንገድ እኛ ገልጸናል አብራርተናል ከዛ ውስጥ ብዙ ከዛ በኋላ ብዙ አንጨነቅም ማለት ነው ረጃንም አስመልክቶ እንደዚሁም በረጃ ብቻ አይደለም አላህ የሚመለከው ወደፊት እንደምናየው በኸውፍም ብቻ አይደለም አላህ ቁርአን ላይ ነቢያትን ባወደሰበት አጋጣሚ እነሁም ካኑ የድዑነና ረገበን ወረሀበን ብሏል طيب የሚቀጥለው ተወኩል ነው ወተወኩል ወደ ተወኩል ከማለፊ በፊት ስለ ረጃ አንድ ቁም ነገር ማስፈር ፈልጋለሁ ኢብኑል ቀይም እዳው እዳው በተባለ መጽሐፍ ላይ እንደጠቆመው ረጃ ብቻውን ጠቃሚ አይደለም ሰዎች እንግዲህ ለአላህ ሰዋብ የሆነ ተስፋ አላቸውና ይህ ብቻውን በቀልብ ውስጥ ያለ ነገር ሳይሆን መስፈርቶች ያሉት ነገር ነው ረጃ የሚባለው ሶስት ነገሮችን ሲያሟላ ነው قال ومما ينبغي أيضا أن يعلم أن من رجا شيئا استلزم رجاؤه أمورا إلى أحدها محبة ما يرجوه والثاني خوفه من فواته والثالث سعيه في تحصيله بحسب الإمكان وأما الرجاء الذي لا يقارنه شيء من هذه الأشياء فهو من باب الأماني رجاء سوستنا قروش لأمواليك بايلا ወይም ደግሞ ያካትታል በተዘዋዋሪ የግድ ሊገቡ ይገባል ይገባል አንደኛው ምንድነው አንተ ተስፋ የምታደርግ ከሆነ መሐበት ማይርጁሁ ተስፋ የምታደርግበት ነገር ትወደዋለህ ማለት ነው ከአላህ ዘንድ ጀነትን ተስፋ ካደረግ ጀነትን ትወዳለህ ማለት ነው طيب ወይም አላህን ራሱ በተስፋ ከሱ ይሁን ነገር የምትጠብቅ ከሆነ አላህንም ትወዳለህ ግን እዚህ ላይ የተፈለገው ያው የሚሰጠውን ነገር ነው ሁለተኛ ደግሞ ኸውፉሁ ሚን ፈዋቲህ ይሄ ነገር እንዳያልፈው እንዳያመልጠው ደግሞ ይፈራል፣ ይሰጋል። ስለዚህ ረጃ ውስጡ ራሱ ኸውፉን ያዘለ ነው ማለት ነው። እርግጠኛ አይደለም። ተስፋና እርግጠኝነት ይለያያሉ አይደል? ስለዚህ ተስፋ የሚያደርግ ከሆነ አንድ ሰው ሙሉ ለሙሉ እርግጠኛ አልሆነምና ይሄ ነገር እንዳያመልጠው ስጋት በውስጡ የግድ ማደሩ አይቀርም። ይሄም የግድ ነው። ግን ይሄ ደግሞ የሚያሳድረው ተጽዕኖ አለ። እሱም ሶስተኛው ነጥብ ነው። ምን አለ? ሰዒሁ ፊ ተሕሲሊሂ ቢሐሰብ ልኢምካን። ይህን ነገር ለማስገኘት ደግሞ የተወሰነ ምን ማድረግ አለበት? መጣጣር አለበት። ይሄ ካልሆነ ከነዚህ የጠራ ረጃ ግን ይላል ኢብኑ ቀይም ፈሁ ሚን ባብ ልአማኒ ይሄ ከምኞት የሚቆጠር ነው ምኞት አይከለከልም ግን ረጃ አይባልም ማለት በልብ ውስጥ ረጃ አለ የሚያደረው ልብ በሉ ቁርአን ላይ አላህ ስብሐ ወተዓላ في سورة البقرة ምን ይላል إن الذين آمنوا والذين هادوا عفوا إن الذين آمنوا والذين هاجروا وجاهدوا في سبيل الله أولئك يرجون رحمة الله أياتوا እነዚያ ያመኑ በአላህ መንገድ ላይ የተሰደዱና የተጋደሉ እነሱ ናቸው ኡላኢከ የርጁን ረሕመተላህ የአላህን ረሕማ እዝነት ተስፋ ያደርጋሉ ተግባር ጋር ተቆራኝቷል ማለት ነው እነዚህ እንዲህ የሚለፉት ናቸው በትክክል ተስፈኞቹ ማለት ነው طيب والتوكل ተወኩል መመካት ማለት ነው በሆነ አካል ላይ በሙሉ መንፈስ መመካትና እሱ ተስፋችንን እንደማያጨልም መተማመን ተወኩል ይባላል። ይህ ተወኩል ሙሉ ለሙሉ መተማመን ነው። ግማሽ ከሆነ ተወኩል አይባልም ማለት ተስፋ ሊሆን ይችላል ማለት ነው አይደለ? ስለዚህ ሙሉ ለሙሉ ኢዕቲማድ በሱ ላይ መደገፍና በሱ ላይ ሙሉ ለሙሉ ተስፋን ወይም ሀሳብን ሐሳብንና አላማን ሁሉ መጣል ይሄ ተወኩል ይባላል። እናም عندنا علماء لتوكل سيارو صدق التفويض إلى الله تعالى اعتمادا عليه وثقة به في نيل المنفعة في نيل منفعة أو دفع مضرة إلى الله صدق التفويض إلى الله تعالى يعني قرن هلو دا الله ملا ملو ما استقاتنا بالله لا ينقدي كتمكن ملا ملو بس لا نقرتشن متونا صدق التفويض إلى الله تعالى اعتمادا عليه وثقة به بس لا بمركزنا بمتمام ይሄን የምናደርገው እንግዲህ የሆነ ጥሩ ነገር ለማስገኘት ወይ ደግሞ መጥፎን ከራሳችን ለማስቀረት ስናስብ ይሄ ነው ሙሉ ለሙሉ ተወኩል የሚባለው ታዲያ ተወኩል ወደፊት እንደምናየው ከሰበብ ማግኘት ጋር አይጋጭም ግን አንድ መጥቀስ ያለብኝ ነገር አለ እሱም ተወኩል ወይም በአላህ ላይ መመካት ሁለት ነገሮች ያስፈልጉታል አንደኛ አሁን በታሪፉ ላይ አብራራ ነው ነገር ሙሉ ለሙሉ በአላህ ላይ መተማመን ሲሆን ሁለተኛ ደግሞ ሰበቡን ካስገኘ በኋላ ይህንም የሚፈለገው ነገር ከሰራ በኋላ የሰበቡን ተጽዕኖ ማየት የለበትም ምክንያቱም ሙሉ ለሙሉ በአላህ መመካትና ሰበቡ ላይ ብዙ መንጠልጠል አብሮ የሚሄዱ ነገሮች አይደሉም ሰበብ ማስገኘት ያስፈልጋል ሌላ ርዕስ ነው በሰበብ ላይ ሙሉ ለሙሉ መንጠልጠል ደግሞ ከዛ ጋር የሚገጭ ነው ስለዚህ ሆነ አቋም ምንድነው በተወኩል ላይ በአላህ ላይ ብቻ መመካት በሱ ላይ መተማመን አስፈላጊውን አላህ ዘን ሰበብ ማድረስ ከዛ በኋላ ሰበቡ ተጓድሏል አልተጓደለም ወይም ደግሞ ዋናው የሚያሳድረው ተጽዕኖ ሰበቡ ነው ብለን በሱ ላይ መንጠልጠል ካለ ከተወኩል የተወሰነ ያህል ይቀንስብናል ማለት ነው طيب ይህን ካወቀን ዘንድ ያው ሁሉም እንደሚያውቀው ተወኩል እና ሰበብ ወይም ምክንያትን ማስገኘት ወይም ማድረስ የሚጋጩ ነገሮች አይደሉም ይህንን በምሳሌ ማብራራት ተወዳለሁ አንድ ሰው በጣም የሚተማመንበት እና የሚመካበት አንድ የህክምና ባለሙያ ካለ እሱ ዘንድ ሄዶ ከታከመ በኋላ እሱ የሚለውን ነገር ሙሉ ለሙሉ ይሰራል ወይስ አይሰራም? በጣም የሚታመንበት ከሆነ ይህን መድኃኒት በቀን ሶስት ጊዜ ከምግብ በፊት 30 ደቂቃ በፊት ዋጥ ካለው ውጦ ምግብ ይጠብቅና ትንሽ ምግቡን ካቆዩበት ለምን አቆያችሁብኝ ብሎ ይጨቃጨቃል። ለምን በቃ መድኃኒቱ የሚሰራው 30 ደቂቃ ነው ብሎት በጣም ይተማመንበታል። ስለዚህ ሰበቡን ያስገኛል ማለት ነው ስለሚተማመንበት። ስለዚህ ሰበብ እና ተወኩል ሁለት ተቃራኒ ነገሮች ሳይሆኑ አንዱ ሌላውን የሚያሟላ ነው። በአላህ ላይ ሙሉ ለሙሉ የሚመካ ካለ አላህ እንድናደርስ ያዘዘንን ሰበብ ማድረስ የግድ ነው ማለት እነዚህ ሰበቦች ሁለት አይነት ናቸው። ሸርዒ የሆኑ ሰበቦች አሉ፣ ከውኒ የሆኑ ሰበቦች አሉ። ሸርዒ ማለት በሸሪዓ ለምሳሌ ጀነት ለመግባት ሸሪዓዊ ሰበብ ወይም ምክንያቱ ማመንና መልካም ስራ መስራት ነው። ወይም ደግሞ ከዚህ በተለየ መልኩ የታመመ ሰው ለምሳሌ ውቃ ከደረገበት ቁርአን ከተቀራበት ይህን በሽታ ሊፈውስ የሚችል አንድ ሰበብ ነው። የሸሪዓዊ ነው እንጂ ቢልሐቂቃ ሕሲ አይደለም። ምክንያቱም ሕሲ በሆነ ቢሆን ኖሮ ሰዎች እንዲህ አይቶ ሊያብራሩት ይችሉት ነበር፣ ከምን አንጻር ቁርአን ተጽዕኖ እንዳሳደረ ማለት ነው። ከውኒ የሆነ ደግሞ አላህ በይሁንታው በቃ በሰው ልጆች ህይወት ላይ በደነገገው ተፈጥሯዊ ህግ መሰረት የሚከሰቱ ነገሮችን ያማከለ ሲሆን ደግሞ ይህም ሰበብ ከውኒ ይባላል። ለምሳሌ መብላት ለመጥገብ ምክንያት ነው። ልጅ የፈለገ ሰው ቤት ቁጭ ብሎ አላህ ልጅን ስጠኝ አይልም። አላህን ሲለምን ልጅ ይጠኛል ወይም ገንዘብ የፈለገም ሰው የሆነ መንቀሳቀስ ያለበት እነዚህ አስባብ ከውንያ ናቸው እና እነዚህን ማስገኘት የግድ ነው ማለት ነው ካልሆነ ግን ትክክለኛ የሆነ ተወኩል አይሆንም ማለት ነው ለዚህም አላህ Subhanahu Wa ለምሳሌ ወደ ሐጅ የሚሄዱ ሰዎችን ወተዘወጁ فإن خير الزاد التقوى ይላል ሰዎች የሆነ ጉዞ ሲጀምሩ አላህ ያበላኛል ብለው መንገድ ቢጀምሩ ስህተት ፈጽመዋል። ምንም ስንቅ ሳይዝ ምንም ነገር ሳይኖረው በተለይ በድሮ ጊዜ በነበረው አኳኋን ተራራሽን ተራር ቆራርጦ ወደ ሌላ ሀገር ሲሄድ በአላህ ላይ ተወኩል አለኝ ቢል ተሰሚነት አይኖረውም። ምናልባት ምንም የሌለው ከሆነ አማራጭ ከጠፋበት ና ሰበቡን ማድረስ አልቻለምና፣ እየቻለ ከሆነ ግን ይወቀሳል። እንደዚህ የሚሉ ሰዎች ደግሞ በእውነት ተወኩል የላቸውም በብዛት ለዚህ ነው ኢማም አህመድ እንደነሰው ሰው ሰዎችን አስመልክቶ ጥያቄ ሲቀርብላቸው ለብቻው ይሄዳሉ፣ ከሰው ጋር አይደለም። ወጣቻል በብዛት እነሱ አላህ ይረዝቀናል ብሎ በተወኩል እንግዲህ ምንም ሳይዞ የሚወጡት ከማን ጋር ሆነው ነው? ካፊላ ጋር ነው፣ አብሮ ነው፣ ከሰዎች ጋር ነው ማለት ነው። የሰዎችን ምግብ ይጋራሉ። ስለዚህ ተወኩል ከሆነ እውነት ለብቻ ማንም ሳይኖር ሂድ ውጣ እና ተወኩል ከሰበብ ጋር አብሮ የተቆራኘ ነው ማለት ነው طيب والرغبه رغبه ማለት መልካምን ነገር በመፈለግ ወይም መልካም ምንዳን በመሰረት በመፈለግ መልካም ስራን መስራት ነው ረግባ በመሰረቱ ፍላጎቱ ነው ረግባ የሚባለው ነገር ግን በልብ ውስጥ ያለ ፍላጎት ብቻ አይደለም ረግባ የግድ ውጤት አለው ወደ ተግባር ሊቀየር ይገባል ተግባባ ይሄ ደግሞ ማንም ሰው በአእምሮው ተንትኖ ወይም ደግሞ አሰላስሎ የሚደርስበት ነገር ነው ግልጽ ስለሆነ ማለት ነው አንድን ነገር የሚፈልግ ወይ ደግሞ እሱን ማግኘት የሚወድ ከሆነ ያንን ለማግኘት የሚያስፈልገውን እንቅስቃሴ ማድረግ አለበት ወራህበ ረህባ ደግሞ ፍራቻ ነው በመሰረቱ ረህባ የሚለው ቃል ፍራቻን ነው የሚያሳየው ግን ይህ ፍራቻ ከመጥፎ ምንዳ ከመሸሽ ጋር የተያያዘ ነው ስለዚህ ፍራቻ በልብ ውስጥ ያለ ሲሆን የዚህ ውጤት ደግሞ መሸሽ ነው። መሸሽ ተግባራዊ ነገር ነው ማለት ነው። ከምን ይሸሻል? ለምሳሌ ከአላህ ቅጣት መሸሽ ይኖርበታል። ይሄ ረህባ ነው፣ አላህን ስለፈራ ማለት ነው። ከአላህ ቅጣት ደግሞ የሚሸሸው መልካም በመስራትና መጥፎ ነገሮችን በመተው ነው ማለት ነው። ወልኹሹዕ ኹሹዕ መተናነስ ነው። መሰረቱ ልብ ውስጥ ሲሆን በሰውነት ላይ ሊንጸባረቅ ይችላል። በብዛት ይንጸባረቃል፣ ላይንጸባረቅም ይችላል። ልብ ውስጥ ኹሹዕ ሳይኖር ከላይ በሰውነት ብቻ ራስን በኹሹዕ ማሳመር ተገቢ አይደለም ወይም ትክክል አይደለም። ኢላ ራስን በዚህ መልኩ አንጾ ልብ ውስጥ ኹሹዕ ለማሳደር እንዲረዳው ካልሆነ በስተቀር ለምሳሌ ለአላህ ብሎ ሶላት ላይ ለመሳሰለው ሁኔታዎች ላይ በልቡ ኹሹዕ ያልመጣለት ሰው ሰውነቱ ግን በስርዓት መልክተኛ ዐለይሂ ሰላም ባስተማሩት መልኩ ኹሹዕ የተላበሰ ከሆነ ይህ ልቡ ውስጥም ተጽዕኖ ያሳድራል አላህ ስብሐ ወተዓላ الذين هم في صلاتهم خاشعون ብሎ ሙእሚኖችን አወድሷል እና በጥቅሉ በሰውነት ላይ ሊንጸባረቅ የሚችል ነው ለዚህ አንዳንድ ተፍሲር አዋቂዎች ይህንን አንቀጽ ሲያብራሩ ኹሹዕን ያኒ አላስፈላጊውን እንቅስቃሴ የማያደርጉ ብለው ፈስረውታል ነገር ግን ኹሹዕ የሚንጸባረቀው በተለያዩ የሰውነት ክፍል ነው በልብ ላይ በልብ ላይ አለ ልብ ላይ ኹሹዕ አለ ይሄ ነው ዋናው መሰረቱ በአይን ላይ ሊንጸባረቅ ይችላል አብሳሩ ኻሺዓ እንደሚለው በድምፅም ላይ ሊንጸባረቅ ይችላል ወኸሺዓት ልአስዋቱ ልራሕማን ግን መነሻው ሁሉ ከየት ነው ብያለሁ ልብ ነው ማለት ነው ይህ በዚህ መልኩ ሙሉ ለሙሉ መተናነስ ቅድም የጠቀስናቸው እንደ ረግባና ረህባ ያሉ የአምልኮ ዘርፎች ሁሉ ለአላህ ብቻ የሚገቡ ናቸው طيب والخش والخشية خشية ፍራቻ ነው ግን ከኸውፍ በምን ይለያልና ነው ሙአሊፉ እዚህ ላይ ደግሞ የጠቀሱት ከተባለ ኸውፍ ጥቅል ነው ሁሉንም የፍርሃት አይነት ሊያካትት የሚችል ነው ኸሽያ ግን በእውቀት ላይ የተመሰረተ ፍራቻ ነው ኸሽያ በእውቀት ላይ የተመሰረተ ፍራቻ ነው ሰዎች እኮ አንዳንዴ የማያውቁትንም ሊፈሩ ይችላሉ እንኳን የሚያውቁትን ብቻ አይደለም የማያውቁትንም ሊፈሩ ይችላሉ ማለት ምን እንደሚመጣብህ አታውቅም። በሌሊት ብቻህን ስትሄድ ምን እንደሚመጣ አታውቅም፣ ግን ትፈራለህ። ብዙ ነገሮች ሊሆኑ ይችላሉ የምትፈራቸው። አንድ ጤነኛ ለሆነ ሰው ፊት ለፊት ሲመጣብህ ትፈራለህ፣ እንዳያጠቃህ ግን ምን እንደሚያጠቃህ አታውቅም። ለምሳሌ ያን ደበደበ ይሆን ወይ በቢላዋ ይወጋ ወይ ምንም አታውቅም። አላ ኩል ሐል ኸውፍ ትልቅም ይሁን ትንሽ ሰፊ የሆነ መልእክትን ያዘለቃል ነው። ኸሽያ ግን የምትፈራውን አካል ማንነት ከማወቅ ጋር የተገናኘ ነው። ስለዚህ አላህ ሱብሓነሁ ወተዓላ ነኽሻ ካልን የሱን ታላቅነት ስለተገነዘብን እንፈራዋለን ማለት ነው ለዚህ አላህ Subhanahu Ta'ala ኸሽያን ከዑለማዎች ጋር ያቆራኝቶ በቁርአኑ የጠቀሰው ኢነማ يخشى الله من عباده العلماء ከባሮቹ አላህን የሚፈሩት አዋቂዎቹ ናቸው ይላል طيب والإنابة الإنابة በንስሐ መመለስ ማለት ነው ያጠፋ ሰው የጥፋቱን ክብደት አውቆ ተጸጽቶ መመለሱ ኢናባ ይባላል። ልክ እንደ ተውባ ነው። ግን ኢናባ በተግባር የሚፈጸም ነገር ነው። ማለት ጥፋት ሳያጠፋ ራሱ አንድ ሰው የአላህን ህግጋት ለማክበር ወደሱ የሚያደርገው ጉዞ ሁሉ ኢናባ ይባላል። ወአኒቡ ኢላ ረቢኩም ወአስሊሙ ለሁ እንደሚለው ተውባ ግን ያው እንደሚታወቀው ከበስተፊቱ የሆነ ጥፋት አለና ከዛ ጥፋቱ ራሱን ለማላቀቅ የሚያደርገው መጸጸትና ንስሐ ነው ማለት ነው። ይሄ ሁሉ ለአላህ ነው ማለት አንድ ሰው ጥፋት ሲያጠፋ የበደለ ሰው ይቅር ትላለህ፣ በዳዩ ደግሞ ይቅርታ መጠየቅ አለበት። ስለዚህ አንተ ይቅር ስትለው ወደ አንተ ኢና በማድረጉ ወይም ይቅር በለኝ ማለቱ ችግር የለውም። ነገር ግን ከአንተ ጋር በማይገናኝ ጉዳይ ጥፋት አጥፍቻለሁና የከሌ ሼክ ይቅር ይበሉኝ ካለ ይሄ ሽርክ ነው የሚሆነው ለአላህ ብቻ የሚገባ መብት ነውና ማለት ነው ወልስቲዓና አልስቲዓና ደግሞ ጠለቡ ልዓውን ማለት ነው السين والتاء في الأصل من ያመለክታሉ ሁለት ፊደሎች ሲመጡ ጠለብን ያመለክታሉ አይደል ጠለብን ያመለክታሉ ሁሌ አይደለም استقامه ስትል ለምሳሌ ጠለብ አይደለም ግን አብዛኛውን ጊዜ ማለት ነው ዓለማዎች ነው የሚሉት እናም ጠለቡ العون ነው እርዳታን መጠየቅ ማለት ነው ይህም ከአላህ ብቻ ነው የሚጠየቀው ይህ እንደሚታወቀው አላህ ብቻ የሚችለው ጉዳይ ላይ ከሆነ ከሱ ውጪ ከማንም ምንም ሊጠየቅ አይገባም ነገር ግን ከአላህ ውጭ ሌሎችም አላህ ባስቻላቸው መልኩ ማድረግ የሚችሉት ከሆነ ከነሱ ይህን ነገር በእርዳታ መልኩ መጠየቅ ችግር የለውም ነገር ግን የሚጠየቀው አካል አንደኛ ሐይ መሆን አለበት ይህን ነገር የሚሰማ መሆን አለበት ሁለተኛ ደግሞ በቦታው ያለና ሶስተኛ ይህንን ማድረግ የሚችል መሆን አለበት ሐይ መሆኑ ብቻ በቂ አይደለም ወይላ ሌላ አገር ያለን ሼክ በህይወት ስላለ እከሌን እርዱኝ ብለህ ብትጠራ ይሄ ሽርክ ይሆናል ሙታንን ብቻ አይደለም ማለት ነው መጥራት ሽርክ የሚሆነው ያልሞተም ቢሆን ከተጠራ ሽርክ የሚሆን በተቀጣይም ብዙ ነው አይደለም በዚያ ባጠገባችን የለን ሰው ከጠራ ነው ሽርክ ሊሆን ይችላል ከጠራ ነው ስላችሁ ስልክ ደወለ ከጠራው ችግር የለም ከሰማ ማለት ግን በማይሰማበት መልኩ ምክንያቱም በውስጡ ያዘለው ነገር ያው ምንንታ ይሰማል የሚለውን መልእክት ነው ሐضር መሆን አለበት ጋኢብ ከሆነ እሱን መናገር በምንችልበት ቅድም እንዳልኩ በስልክ በመሳሰሉት ከሆነና ማድረግ የሚችል ከሆነ ላባስ እንዲያውም በሙእሚኖች መካከል በዚህ መልኩ መተባበሩ የተወደደ ነገር ነው ወተዓወኑ ዐለል ቢሪ ወተቅዋ ተብሏል በዚህ ላይ ደግሞ ቻይ መሆን አለበት ሐታ በዚህ ቦታ ላይ አጠገብህ እያለ ራሱ ህይወት ያለው ሆኖ እየሰማህ ማድረግ የማይችለውን ነገር ከሱ መጠየቅም ሽርክ ነው አጠገብ ያለን አንድ ወሊ ብለ የምታስበውን ሰው ልጅ ስጡኝ ምትል ወይ ደግሞ ሀብታም አድርጉኝ ወይ ደግሞ ከአላህ ቅጣት አድኑኝ ከጀሃነም ጠብቁኝ ምትል ይሄ ሽርክ ነው በህይወት ያለም ቢሆን ማለት ነው አጠቀብም ያለም ቢሆን ስለዚህ ትልቁ ቁም ነገር አላህ ብቻ ማድረግ የሚችለው ጉዳይ ላይ እሱ ብቻ ነው የሚለመነው የሚለው ርዕስ ነው ወልስቲዓዳ አልስቲዓዳ طلب العوذ ማለት ነው እሱም يعني الالتجاء والاعتصام عوذ ዓውድ የሚባለው አልልትጃ ወልዕትሳም ነው ማለት ከሆነ ከመጥፎ ነገር መጠበቅን መሻት ነው። ከመጥፎ ነገር መጠበቅን መሻት አልኢስቲዓዛ ይባላል። ከመጥፎ ነገር መጠበቅ የሚጠየቀው አላህ ብቻ ነው። ሰዎች ነዓም ማድረግ የሚችሉት ነገር ከሆነ እነሱም ከእንዲህ አይነት ችግር እንዲያድኑ እና እንዲረዱን ሰበቡ በተሟላበት ቅድም በጠቀስኩት መስፈርት መሰረት መጠየቅ አይከለከልም። ፈመን ወጀደ መዓደን አው መልጃአን ፈሊዑዝ ቢሂ እንዳሉት መልእክተኛው ዓለይሂ ሰላቱ ወሰላም ማለት ነው እና ከችግር ለመዳን የምናደርገው ጥሪ አውዝ መጠየቅ ነው የሚባለው ማለት ነው ጠብዓን ጥሩን ነገር ለማስገኘት ከሆነ ይሄ ሊዋዝ ወይም ደግሞ ለውዝ ይባላል ያመን አዑዙ ብሂ ፊማ أحاذره يا من ألوذ به فيما أؤمله ومن أعوذ به فيما أحاذره لا يجبر الناس عظما أنت كاسره ولا يهضون عظما أنت جابره إلى المتنبي የሚያሳዝነው ግን ይሄን ያለው ለሰው ነው ሸክ እስላም ሲሰማ هذا الله تعالى ይል ነበር ያኔ እንዲህ የሚያደርገው አላህ ብቻ ነው ይል ነበር ይሄ ለአላህ ብቻ የሚገባ አባባል ነው ማለት ነው طيب ይህ እስቲዓዛ በተለያዩ ቁርአን አንቀጾች ላይ ጠብዓን ለአላህ ብቻ እንደሚገባ ተጠቅሷል ይህም ብቻ ሳይሆን የአላህ ውድ ባሮች እና ነቢያት ሁሉ እስቲዓዛን ከአላህ እንጂ ከሌላ ማንን ይሁን ማን ጠይቀው አያውቁ أعوذ بالله أن أكون من الجاهلين موسى عندالوت مريم إني أعوذ بالرحمن منك كل من ينبر متأيكوت فالله بالجمالة يهر إس بتقلوا يا توحيد الألوهية رأس عندما تقول بتلاقي بمجمرة في زمانات خلاف رسالة النبر متيمية بتلاقي وقت عمل تتقومه بزه أمة ومسلم ورسم مكاكل بك بك عالو في بدعة أينات وجه በጣም የከፉ በሆነ ቁጥር ያው ዘመናቸው እየቆየ ነው የሚሄደው ማለት በጣም የከፋ ቢድዓ በአንድ ብቅ አይልም ማለት ነው ቢድዓዎች መጥተዋል በተለያዩ ጊዜያት ግን ዘመናትን ስናስተውል በጣም ትላልቅ የሚባሉ ሙስሊሙን ያናጉ ቢድዓዎች የተከሰቱት ዘመን ከገፋ በኋላ ነው እና አንዱ ይሄ ነው በተውሂድ ላይ ያለ ቢድዓ ነው እሱም ደግሞ ከአላህ ውጭ ሌሎችን መለመን መጥራት ይቻላል የሚለው ቢድዓ ማለት ነው ይሄ ቢድዓ ሽርክያ ነው ጠማን ይህንን የምልበት ምክንያት ወይም በድሮ ዘመን ምንም አይነት ኪላፍ በሙስሊም መካከል በዚህ ላይ እንዳልነበረ ከሚያሳዩ ነገሮች አንዱ ሰለፎች በዛን ጊዜ እንግዲህ ያው እንደ ከሃዲያን ይቆጠሩ የነበሩ የጀህሚያ ጭፍራዎች አሉ እና እነሱም ያው በጥቂት ርዕሶች ላይ ብቻ ሳይሆን በብዙ ርዕሶች ላይ ከእስላም ጋር ሙሉ ለሙሉ የሚጋጭ አቋም ያንጸባርቁ ስለሆነ የመጀመሪያዎቹ ጃህሚያዎች ናቸው ኩፋር የሚባሉ ሰለፎች ዘንድ ያም ራሱ በነፍስ ወከፍ ሳይሆን በጥቅሉ ነው ወይላ እንደ ግለሰብ ደረጃ ሑጃ ያስፈልገዋል ለዚህ ነው ኢማም አሕመድና ሌሎችም በዛን ሰዓት የነበሩትን አንዳንዶቹን አስመልክቶ ያው እንደ ሙስሊም ይቆጥሯቸው እንደነበረ ታውቋል ይህንን ካወቅን ያን ሰለፎች ጃህሚያዎች ላይ ከሚጠቅሷቸው መረጃዎች መካከል ቁርአን መክሉቅ አለመሆኑን ከሚያሳዩ መረጃዎች መካከል አንዱ መልእክተኛ ስለም ያደረጓቸው አንዳንድ ዋዎች ናቸው ወይም ያስተማሯቸው ዱዓዎች ናቸው አዑዙ ቢከሊማት ላህ ታማት ሚን ሸር ማ ኸለቅ ለምሳሌ አዑዙ ቢከሊማት ላህ ታማት ሚን ሸር ማ ኸለቅ እንደዚሁ መልእክተኛው ዓለይሂ ሰላቱ ሰላም في ሙስሊም እንደተናገሩት من نزل منزلا فقال أعوذ بكلمات الله التامات من شر ما خلق لم يضره شيء حتى يرتحل من منزله ذلك ብለዋል ይሄ የሚያሳየው እስቲዓዛ ለአላህ ብቻ ነው የሚገባው ማለት ነው አላህ ደግሞ ባሮችን ይጠብቃል በተቃራኒው ደግሞ የጃሂልያ ሰዎች ይህን ሐዲት አስመልክተን በዛው ለመጥቀስ ያህል የጃሂልያ ሰዎች ምን ያደርጉ ነበር وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا ይሄ ጃሂልያ ተግባር ነው ቁርአን ላይ የተጠቀሰው ከጂን መካከል ከሰዎች መካከል በተወሰኑት ጂኖች እስቲዓዛ የሚያደርጉ ነበሩ የሆነ ቦታ ራሱ መንገድ እየሄዱ ከሰፈሩ ለጊዜው ማታ ለማረፍ ብለው እዛ ቦታ ካደሩ ስለሚፈሩ ምን ይሉ ነበር أعوذ بسيد هذا الوادي من سفهاء قومه እንግዲህ አሁን ያለበት ሸለቆ አለ ጅን አለ ብሎ ይፈራል እና ጅኖች እንዳያጠቁት ከለላ ነው የሚጠይቀው ከአላህ ሳይሆን ከማን ነበር ከጅኖች አለቃ ጅኖች ይህን ባዩ ጊዜ ደግሞ ይበልጥ ድፍረት ተሰማቸው ፈዛዶሁም ረሃቀን ሌላም ትርጓሜ ያለው ضላለን ተብሎ ተፈስሯል ሌላም ትርጓሜ አለ ኩል ሐል መልእክተኛው ግን ያስተማሩት ይሄንን እናም ሰለፎች ቁርአን መክሉቅ እንዳልሆን ከሚያሳዩ ነገሮች አንዱ ለምሳሌ ዱዓ ላይ አዑዙ ቢከሊማት ላህ ይታማ አው ታማት ሚሽር መክልቅ አዑዙ ቢከሊማት ላህ የአላህ ንግግር በሆኑት እነዚያ ሙሉ በሆኑት በአላህ ንግግሮች ይጠበቃሉ የአላህ ንግግሮች የሱ መገለጫ ባህሪያት ናቸው ስለዚህ በተዘዋዋሪ በአላህ መጠበቃለሁ እንደማለት ነው አይደለም እና ይሄ ቁርአን መክሉቅ አለመሆን ያሳይ ቁርአን የአላህ ንግግር ስለሆነ አሉ ጠይብ ይህንን ያቀረቡት ለማን ነበር እንደ መረጃ ለእነዛ ለጃህሚያዎች ለምንድን ነው ጃህሚያዎች ይህንን መሰረት ያቀረቡት ምክንያቱም በዚህ ርዕስ ላይ ችግር ስላልነበረባቸው ተግባብተናል ያኔ ለአንድ ሰው አንተ መረጃ ስታቀርብ ስትከራከር በሆነ ርዕስ ላይ ተለያየታችሁ ነው ግን ለሱ የምታቀርበት መረጃ እንደ መረጃ የሚቀበለው መሆን አለበት አይደል አለበዛ አይሆንም ለምሳሌ አንድ ሙስሊም ያልሆነ ክርስቲያን ወይ ደግሞ ይሁዲ ወይ ሌላ አይነት እምነት ያለው ግለሰብ መጥቶ ሙሐመድ የአላህ መልእክተኛ መሆናቸውን መረጃ ስጠኝ ቢለ ያ ቁርአን ላይ እኮ አለ ብለህ አታሳየው። ለምን ቁርአን መጀመሪያ ራሱ አላመነበትም አይደል? ከሱ በፊት ሌላ ነገር ቀደም አለበት። ስለዚህ ሰለፎች እንዲህ የሚያደርጉት እንግዲህ በዚህ ርዕስ ላይ ኺላፍ ስላልነበር ነው። ሐታ ጃህሚያዎች ያልካለፉት ርዕስ ነው። ተግባባን አይደል? ጃህሚያዎች በሌላ በአስማው ስፋት ላይ ችግር ቢኖርባቸውም ከአላህ ውጭ ሌሎች መጠራት ይችላሉ የሚል አቋም አላንጸባረቁም። ያንን ቢሆን በዚህ ላይ እብነ በጣል ለምሳሌ ተውሂድን ሶስት አይነት ዘርፎች እንደሚያቀፍ ባብራራበት አጋጣሚ ይህ አንተ ዛሂር በሆነ ሐል ኢቅራር የምታደርግበት ይኸው የተውሂድ ክፍል የሆነው እያለ ሩቡብያና ኡሉህያን ያሰፍራል። ጃህሚያዎች ንግግሩን ተውዲህ ሲያደርግ ማለት ነው። ስለዚህ ይሄ የኺላፍ ርዕስ አይደለም ማለት ነው። በዚህ ርዕስ ላይ ምንም የሚጠበቅ ኺላፍ የለም። طيب والاستغاثة الاستغاثة ጠለቡል ገውስ ነው። ገውስ የሚባለው እንግዲህ ከችግር ለመውጣት ጥያቄ ማቅረብ ነው። እስቲጋፋ እስቲዓና ውስጥ ሊገባ ይችላል። እስቲዓና እርዳታ መጠየቅ ሰፊ የሆነ መልእክት ስላዘለ፣ ነገር ግን እስቲጋፋ በችግር ጊዜ ብቻ የሚፈጸም ነው። ማለት ችግር ሲያጋጥም አንድ ሰው ከዛ ችግር ለመውጣት የሚያደርገው የድረሱልኝ ጥሪ ነው። ለዚህ ነው ቁርአን ላይ ተስተጊቱነ ረበኩም የሚባለው ማለት ነው። ያው አንዳንድ ሰዎች እንግዲህ የሚያነሷቸውን ውዥንብሮች ሁሉ ጠቅሼ አልዘልቀውም፣ ግን ብዙ ጊዜ የቋንቋ ጨዋታ የሚጫወቱ ሰዎች አሉ። ለምሳሌ አላህ ቁርአን ላይ እኮ ዝናብን ገይት ብሎ ጠርቶታል። ስለዚህ ከአላህ ውጭ ያለው ራሱ ይገይት ማለት ነው። ችግር ባለ ጊዜ ከችግር ያወጣል። ስለዚህ አላህ ዝናብን ዘይት እያለው እኛ ወልዮችም እስቲፋፋ ብናደርግ ምን ችግር አለ? ግልጽ ነው ለሌሉ ወይስ አይደለም? ካልሆነ አልহামዱሊላህ ምክንያቱም ትክክለኛ የሆነ መረጃ አይደለም አቀራረቡ ማለት ነው ተባባል ይሄ ቀደም እንዳልነው ነው ማለት አንድ ሰው ማድረግ በሚችለው ነገር በችግር ጊዜ ድረስልኝ የምትለው ቅድም ባስጠቀስናቸው መስፈርቶች መሰረት ይሄ ተወቃሽነትን አያሳድም መቼ ነው አንድ ሰው ከሽርክ ጋር የተቀላቀለ የሚሆንበት ጥሪው አላህ ብቻ ማድረግ በሚችለው ጉዳይ ላይ ከጭንቃውጥም ብሎ ሌሎችን ሲጠይቅ ነው የተለየ ርዕስ ነውና እናም በዚህ ርዕስ ላይ ሁለቱን ለይቶ ማየት ያስፈልጋል ማለት ነው። አላህ በቁርአኑ ላይ ፈስተጋተሁ الذي من شيعته على الذي من عدوه فوكزه موسى ፈስተጋተሁ ሲል እዚህ ላይ የሚፈለግበት እሱ ባለበት በነበረበት እንግዲህ ና ብሎ ጠርቶት ነው። ይሄ ሽርክ አይደለም። ናም ይሄ የሙሳ እስቲጋታ አይደለም የሚባሉ የዛኛው ሰውዬ ነው እስቲጋታ ደሊል የሚሆነው የሙሳ ቢሆን ኖሮ ነበር ይላል አንዳንድ ሰው። ግን ቁርአን ውስጥ በዚህ መልኩ ተጠቅሷል። ቃሉ ጥቅም ላይ ውሏል ማለት ነው። ስለዚህ ይሄ የሚቻለውን እስቲጋታ የሚያሳይ ነው ነው። አሁን እኛ የምናወራው የአምልኮ ዘርፍ የሆኑትን እነዚህን ዘርፎች ነው። طيب والذبح ማረድ ማረድም በአምልኮ መልኩ ሲፈጸም ለአላህ ብቻ መሆን አለበት። ምክንያቱም ማረድ በሁለት አይነት መልኩ ሊሆን ይችላል። አንድ ጊዜ አንደኛው አምልኮ ተፈልጎበት፣ በሌላ አነጋገር ለሚታረድለት አካል ታስቦ ወደሱ መቃረቢያ ተደርጎ የሚወሰድ ነው። እንግዲህ እነዚህ እንስሳትን የፈጠረው አላህ ነውና የሚሰውትም ለአላህ ብቻ መሆን አለበት። የሚፈለገው ግን እኛ በዚህ ሂደት ላይ በልባችን የምንፈጥረው ተቅዋ ነው። ለኛና ለአላህ لحومها ولا دماؤها ولكن يناله التقوى منكم እንዳለ አላህ ዋና የሚፈለገው ልባችን ነው ተቅዋ ነው እንጂ ደሙ የደሞ ያ ነገር አላህ ዘንድ ደርሶ አይደለም። ስለዚህ ይህ አምልኮዊ የሆነ ይዘት ያለው እርድ ለአላህ ብቻ የሚገባ ነው። ከዛ ውጭ ያለው ደግሞ እንደ ሁኔታው ይለያያል ማለት ነው። አንዳንድ ጊዜ እንግዳን ለማክበር የምናርድ ሊሆን ይችላል። ልብ በሉ እንግዳን ለማክበር ሲባል ሙሉ ለሙሉ የታረደን ሁሉ ላይ በላዩ ይችላል። ተግባባን። ግን የክብር ምልክት ነው። በቃ እንግዳ ሲቀርብ አንዳንድ ጊዜ አንዳንድ ቦታ ላይ የተለመደ ነው። በግ ይታረዳል ወይ ምናም ይታረዳል ቤት ውስጥ ያለ ማለት በተለይ በገጠር እዚህም ይሁን ሌሎችም አገራት ላይ የተለመደ አካሄድ ነው። ይሄ ተከለከለ አይደለም። ምክንያቱም የተወሰነም ቢሆን መበላቱ አይቀርም። ግን ልብ በሉ ከዚህ በተለየ መልኩ የሚፈጸሙ ነገሮች አሉ። ሽርክ ይሆን አንድ ትልቅ ሰው ባጠገቡ ሲያልፍ ብዙ ነገሮች ይታረዳሉ። ከሱ ምንም ነገር አይቀምስም። ደሙን የሚያፈሱት ወይም ሰውን የሚሰውት በመሰረታዊ የሆነ እይታ ለዚህ ሰው ብለው ነው። ይሄ ወደ ሽርክ ነው የሚያመራው። ዑለማዎች ከዚህ በፊት በሆኑ አሚሮች በሆነ መንገድ ሲያልፉ በዛ ከነበሩ ሰዎች ብዙ ነገሮችን አርደው በዛው ትተው በዛ በኩል ነበር ያለፉት እና እነዚህ የታረዱት መበላት እንደማይችሉ በጥሩ ጊዜ ፈትዋ ሰጥተዋል ተሰብስበው። ሁለቱ የተለያዩ ነገሮች ናቸው። ለእንግዳ ማረት ሙሉ ለሙሉ ባይበላም ችግር የለው ለምን እንዲያልኳችሁ ምክንያቱም መበላት አለመበላቱ አንዳንድ ጊዜ እውነታውን ለመለየት ይጠቅመን ይችላል። ሁሌም ባይሆን አንዳንድ ጊዜ ለምን ለአንድ ለጅን ወይ ለሆነ ነገር የሚያርድ ከሆነ ብዙ ጊዜ አይበላውም። ያስተዋላችሁ ይታረድ ይባላል። ከለስ መታረዱ ብቻ ነው የሚፈለገው እንጂ ስጋው ተፈልጎ አይደለም። ወይላ ስጋው ተፈልጎ ከሆነ ቅድም የጠቀስኩት እንግዳ ማክበርና እንግዳን ማስተናገድ ባለፈ መልኩ የተፈቀደ ነው። እንዲሁ ስጋውን ፈልጓል ሰው እንግዳ ኖሮ ኖሮ አርዶ ቢበላ ችግር እንደሌለ የታወቀ ነው። ከአምልኮ ጋር የማይገናኝ እሱ ማለት ነው። ሌሎች አምልካዊ ይዘት ያላቸው በሸሪዓ የተደገገው አሉ። ግን አሁን እያወራሁ ያለሁት ይህንን እርድ ለሁለት ብቻ ከፍለን ነው፣ አምልኮዊ የሆነና ያልሆነ ማለት ነው። ተግባባል። እንግዳ ማክበር ኸይር ከታሰበበት ረሱል ሰለም እንግዲህ እንግዳን ማክበር ተገቢ እንደሆነ ተናግረዋል ስለዚህ ብሎ ካደረገው ናም ዒባዳ ይሆንለታል ሊአን ወሳኢል ለሃ አሕካም አልመቃስድ ካልሆነ ግን ያው ተከለከለ ባይሆንም አጅር ግን ያለ አይገኝም አጅር ያለ አይገኝም ነገር ግን አምልኮዊ ይዘት አለ ወይስ የለውም የሚለውን ለመለየት እንዲረዳን ከሚጠቅሙን አንዳንድ ምልከታዎች መካከል አንዱ ይሄ ነገር ከተረዳ በኋላ ትንሽም ቢሆን ከሱ ነገር ይበላል ወይስ አይበላም የሚለው ይበላል ማለት ግድ አራጁ ላይሆን ይችላል የሚበላው ብቻ ሰዎች ይበሉታል አይበሉትም ለሰዎች እንዲቀርብ ተደርጎ ነው ወይስ አይደለም ለምንድነው አራጁ ላይ በላይ ይችላል ያልኩት ምክንያቱም አንዳንድ እንደ ከፋራ ያሉ ለምሳሌ ወይም ደግሞ ሐጅ ላይ ያኒ ፊድያ አንድ ሰው ከወጀበት የሚያርደው ይሄ አይበላም ማለት የሚያርደው ሰው አይበላም ለድሆች ብቻ ነው የሚያበላው ሀዲ ከሆነ ሌላ ርዕስ ነው ስለ ሀዲ አይደለም ማውራት ሀጅ ተመቶ ይበላል አለራል ግን ከዚህ ውጭ ለምንድን ነው አንድ ሰው አንድ እንስሳ ደሙን አፍሶ ህይወቱን ሰውቶ አርዶ ከዛ በኋላ ለማንም የማያበል በማረዱ ብቻ አምልኮ ታስቧል ማለት ነው ለአላህ ከሆነ አላህ እንዲህ አይነት ነገር አልፈቀድም ለእኔ እረዱልኝ ሲል ሰሊ ረቢከ ወንሐር ሲባል ለእኔ እረዱልኝ ብሎ አላህ ስብሐ ተዓላ ባዘዘበት አጋጣሚ አርዳችሁ ከዛ ስጋውን ተውት ያለበት አጋጣሚ የለም ጉዳዩ እሱ ላይ አይደለም አስለ ለን የላላህ ለሑሙሃ ወላ ዲማኡሃ ስለዚህ ግድ መበላት አለበት ኢስራፍ ተከልክሏል ስለዚህ ለአላህ አይደለም ማለት ነው ይሄ ነገር ሌላ ነው ይህንን ማወቅ ይግድ ነው طيب والنذر نذر ያው ስለት ማለት ነው نذر يعني الزام المكلف نفسه ما لم يجب عليه شرعا بشرع قديتها الهون بتن نجر براسه قديتها ما ادرك نذر يبالو ايه نذر ሁለት አይነት ነው። አንደኛው ነዝር ሙጥለቅ ነው። ሁለተኛው ደግሞ ሙዓለቅ ነው። ነዝር ሙጥለቅ የሚባለው ያለ ምንም ገደብ ለአላህ እንደዚህ አደርጋለሁ ብሎ ቆርጦ መነየት ነው። ያኔ ሊላሂ ዐለየ ብሎ ለምሳሌ አና ፈዕለ ከዛ ወከዛ። ይህ ሁሉ እንደሚታወቀው ያው ዒባዳ ዘርፎች ውስጥ የተካተተ መሆን አለበት። አላህ የደነገጋቸው ዒባዳ ዘርፎች ውስጥ ነው ነዝር የሚካተተው እንጂ አላህ ያልደነገገውን ነገር እንዲህ አደርጋለሁ ብሎ ለአላህ መነየት የለም። ሊላሂ ዐለየ አን አሕሊቀ ረእሲ የሚባል ነገር የለም። ለምሳሌ አው አና ቂፈ ፊ ሸምስ ፀሐይ ላይ ቆማለሁ ምንተኛው ይህን አይነት ሰው አይተው ምን ብለዋል ሙሩሁ ፈለይተከለም ወሊስተል ወሊቅዑድ ብለዋል አይደለም አቡ እስራኤል የሚባለው ጥቅም የለው እንደዚህ አይነት ዒባዳ የለም በኢስላም ዝም ብሎ ራሱ መጉዳት የሚባል አላህን የሚያስደስት ዒባዳ የለም ናም ዒባዳ ስትፈጽም በሆኑ አጋጣሚዎች የተነሳ ከመክበዱ የተነሳ ጉዳት ቢያጋጥም ወይ ድካም ቢያጋጥም አጅርህ ከፍ ይላል ግን ጉዳት ለብቻው ተፈላጊ አይደለም ስለዚህ እንዲህ አደርጋለሁ ባዶ እግሬ እሄዳለሁ እንዲህ ሆናለሁ የሚባል ነዝር የለም በኢስላም ልብ በሉ ለሰው ካደረገው ግን ሽርክ ይሆናል ምክንያቱም ዒባዳ ነው አሁን ተደንግጓል አልተደነገገም ነው የምላቸው እንጂ ሽርክ የሚሆነው ለአላህ የተደነገገው የዒባዳ አይነት ብቻ አይደለም በሸሪዓችን ያልተደነገገም ቢሆን በውስጡ የዒባዳ ወይም አምልኮ ይዞታ ካለው ይዘት ካለው ምን ይባላል ሽርክ ይባላል ለሰዎች ከተደረገ ማለት ነው ማለት ለከሌ ሼክ ብሎ አንድ ሰው ለምሳሌ ከሆነ ቦታ ተነስቶ በእግሩ ቢሄድ በባዶ እግሩ ማለት ነው። ለከሌ ሼክ ብሎ ፀሐይ ላይ ቢቆም፣ ለከሌ ሼክ ብሎ ደግሞ ማለት ራሱን ቢደበድብ ወይ ይሄ ሽርክ ነው። ወይ ጭንቅላቱን ቢላጭ ራሱን ቢላጭ ሽርክ ነው። በሸሪዓ የተደነገገ ቢሆንም ማለት ነው። ተግባባን። ለአላህ ብሎ ካደረገው ቢድዓ ይሆናል። ሽርክ የሚባል ውስጥ አይገባም። طيب ይህ እንግዲህ ሙጥለቅ የሆነውን ስናነሳ ነው ሊላሂ አለይ ብሎ ያለምን ገደብ ማለት ነው። ሙቀየድ የሚባለው የተገደበው ደግሞ በሆነ መስፈርት ላይ የተቋጨ ነው። እንዲህ ካደረክልኝ ማለት ነው ኢንሸት አላሁ መሪድ ፈሊላሂ አለይ አን ከዛ ወከዛ። ለምሳሌ አላህ የታመመብኝን ዘመዴን ካዳነልኝ ወይም ልጄን ካዳነልኝ፣ ልጄን ከፈተና ነጻ ካወጣልኝ፣ ይህንን ንግድ ካሳካልኝ እንዲህ ያደርጋለሁ ብሎ አንድ ሰው ምን ያደርጋል? ስለት ይገባል። ይህ ስለት ለአላህም ቢሆን ራሱ ቢያንስ ቢያንስ የተጠላ ነው። ቢያንስ ቢያንስ የተጠላ ነው። النذر المعلق أما النذر المطلق ብዙ ዑለማዎች የተጠላ አይደለም ብለዋል። معلق የሆነው ግን የተጠላ ነው። መልእክተኛ عليه الصلاة صحيحين من حديث ابن عمر ይህን አስመልክቶ إنه لا يأتي بخير ብሏል። ስለ ሲጠየቁ إنه لا يأتي بخير يعني እንዲህ ካደረግክልኝ እንዲህ አደርጋለሁ ብለህ ለአላህ ሸርጥ ማስቀመጥህ የሚጠቅምህ አይደለም። እንዲህ ስላደረግክ አላህ ነገሩን አያቻኩልልህም። በቀደር መሰረት ነው ሁሉ ነገር የሚሄደው። በዚህም ላይ ደግሞ አላህን እንዲህ አደርግልሃለሁና ብለህ ማስማማት አትችልም እሱ ሲፈልግ ነው የሚያደርግልህ አያስፈልግህም ማለት ነው ምን ቀጥለው ኢነማ ዩስተኽረጁ ብህ ምን አልበኺል ከስስታም አላህ ገንዘብን የሚያወጣበት ነው መንገድ ነው ማለት ነው ማለት ከስስታም ገብቷቸዋል ይሄ ሰው ለምሳሌ ሶስት ቀን ጾም አለው የሚለው እንግዲህ ምን ከሆነለት ነው ከበሽታ ከዳነ ወይ ደግሞ ፈተና ካለፈለትና ከመሳሰሉት መፍሁሙል ሙኻለፋው ምንድን ነው ከበሽታ ካላዳንክልኝ ግን አልጾምም ማለት ነው አይደለም ገባችሁ አይደለ ለመጾም ይሰስታል ይሁን ነገር ካልተደረገለት በስተቀር እሺ አይልም ማለት ነው መጀመሪያ መልካም ስራ አስቀድሞ ጾሞ አላህ እንዲያደርግልኝ ብሎ በዚህ መልካም ስራው ተወሱል አድርጎ መጠየቅ ይችላል ግን ያንን አያደርግም ለዚህ ነው ኢነማ يستخرج به من البخيل ማለት መልእክተኛ ገንዘብም ማለት ነው እንዲህ ካደረክልኝ ሰደቃ ሰጣለሁ ይላል ካላደረክልኝ ግን አልሰጥም ማለት ነው ለምን ያው ብሩን ይፈልገዋል ማለት ነው እንደዛ ነው። ይህን እንድምታ ስለሚያስይዝ ነው የተጠላ የሆነውና እነማ ይስተኸሩ ቢሂ ሚነል ያለ አንድ ጊዜ የሆነ ኪታቡ ላይ እንደጠቀሰው አንድ ሰው አህያው ታመመበትና ነድር ገባ። አህያን ካዳንክልኝ አስር ቀን ጾማለሁ አለ። አላህ ደግሞ አህያውን አዳነለት። አልሐምዱሊላህ ከዛ ነድሩን መምላት አለብኝ ብሎ አስር ቀን ጾመና ልክ ጾሞ ሲጨርስ አህያው ታሞ ሞተ። ከዚያ ምን አለ ከረመዳን አስር ቀን አፈጥራለሁ على كل حال هذا ذكره فيما أحسب في كتاب أخبار الحمقى والمغفلين በሁለቱም መልኩ ቢሆን ነድር ለአላህ ብቻ የተገባ ነው ያኒ ሙዓለቁ የተጠላ ቢሆንም ራሱ ለአላህ ብቻ ነው የሚሆነው ከአላህ ውጭ ሌላ ከተደረገ ሽርክ ነው ማለት ነው ነድርን መግባት አሁን ሙዓለቅ ባልነው መልኩ ከሆነ የተጠላ ቢሆንም መሙላቱ ግን ግዴታ ነው። አላህ ግዴታ ያላደረገብህ ነገር በራስህ ላይ ግዴታ ካደረክ ያንን ነገር የመወጣት ግዴታ አለብህ። ዩፉነ ቢነድር ይላል አላህ ሱብሓነሁ ወተዓላ። ይህን ወፋ ማድረግ ግድ ነው ማለት ነው። ጠይብ ወተውባ ይላል እናንተ ጋር አለ የለም ማለት አልኩል ሐል እዚህ አንዳንድ ምሰኮች ላይ ጭማሪ ነው። ተውባ ያው ወደ አላህ በንስሐ መመለስ ነው። ይሄ ወደ አላህ ብቻ ልናደርገው የሚገባ ጉዞ ነው ጥፋት ያጠፋ ሰው የበደለውን ሰው ይቅር በለኝ ማለት አይከለከልም ያኛውን ደግሞ ያኔ ምሬሃለሁ ብል ችግር የለም ሐታ መግፊራ የሚለውን ቃል ቢጠቀም ራሱ ማለት ነው ገፈርቱ ለክ ቢለው በቋንቋ ደረጃ ችግር የለውም በራሱ ላይ የተፈጸመ ጥፋት ከሆነ ለምን አላህ በቁርአኑ ምን ብሏል ወይን ተዕፉ ተስፈሑ ወተግፊሩ አላለም خلاص ይቅር ማለት ማለት ነው መግፊራ ከዛም ያለፈ ሌላ ትርጉም አለ መግፊራ ጥፋትን መደበቅንም ያሳያል ጥፋትን ደብቆ ይቅር ማለትና ሳይደብቁ ይቅር ማለት ደረጃቸው እኩል አይደለም طيب ይህ ተውባ ለአላህ ብቻ የሚገባ ነው ከማንም ከአላህ ውጭ ለማንም ሊውል የሚችል እንዳልሆነ ይታወቃል ማለት ነው አንድ የአምልኮ ዘርፍ ነው قال وغير ذلك من انواع العباده ወይም እናንተ ጋር من العباده ነው የሚለው التي امر الله بها ከዚህም ውጭ አሉ አላህ ያዘዛቸው እንድትተገብራቸው እዛዎቹ የአምልኮ ዘርፎች ሁሉ ምሳሌዎች ናቸው ማለት ነው የአምልኮ ዘርፎች ውስጥ ይከተታሉ ወይም የአምልኮ አይነቶች ውስጥ ይከተታሉ ለምሳሌ መሐባ እዚህ ላይ ተጠቀሰል ተቅዋ ለአላህ ብቻ ነው የሚሆነው ማለት ነው በልብ ፍራቻ ተግባባን እነዚህ እንግዲህ የአምልኮ ዘርፎች የተወሰኑት ከልብ ጋር የተቆራኙ ናቸው ለምሳሌ ኢባዳት ቀልብያ ናቸው አንዳንዶች ደግሞ በተግባር የሚፈጸሙ ናቸው የሚታዩ ግልጽ ተግባራት እንደ ስጁድ ሩኩዕ የመሳሰሉት ሁሉም ኢባዳዎች ናቸው ሰላት ጾም የመሰለው ማለት ነው እና እነዚህ ሁሉ ለአላህ ብቻ የሚገቡ ምን አለ ኩሉሃ ሊላህ ሁሉም ለአላህ ብቻ ናቸው ለምን አምልኮ የሚገባው እሱ ነውና ይህንን ደግሞ አውቀናል ቃል ወደሊሉ ቀውልሁ ተዓላ የዚህ ደግሞ ማስረጃው ምን የሚለው የአላህ ቃል ነው ወአና ልመሳጅደ ሊላህ ፈላ ተድዑ ማዕ ላህ አሐዳ መስገጃ ስፍራዎች ለአላህ ናቸው ይህንን ትናንትና በጥሩ አብራርተውነዋል ፈላ ተድዑ እንግዲያውስ እንደማለት ነው ፈላ ተድዑ ማዕ ላህ አሐዳ ከአላህ ጋር አንድንም አትጡ አንድንም ማንም ይሁን ማን ሊጠራ አይገባም ጠይብ ሙአሊፉ ብዙ የአምልኮ ዘርፎችን ጠቅሰው ያመጡት መረጃ ግን ዱዓን ብቻ የተመለከተ አይደል ፈላ ተድዑ ነው ያለው ግን ይሄ የሚፈለግበት ምንድነው ዱዓ ልዒባዳ ነው በዋነኝነት ደግሞ ሌሎች አምልኮችም ውስጣቸው ዱዓ ያዘሉ ናቸው ጥያቄን ያዘሉ ስለሆኑ ማለት ነው እናም በዚህ የተነሳ ነው በዚህ ላይ የተብቃቁት እና ዱዓ ዒባዳን የሚያስከትል ወይም ያቀፈ ቃል ነው ከዚህ አንጻር ነው ማለት ነው طيب فمن صرف منها شيئا لغير الله فهو مشرك كافر والدليل قوله تعالى ومن يدع مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون قال فمن صرف من هذه الأشياء لغير الله تعالى فهو مشرك كافر فمن صرف منها شيئا إلى الأندلد عندنا تموش فمن صرف منها شيئا كان كالنزيوست ትንሽም ቢሆን አንድን ነገር ለሌላ አሳልፎ የሰጠ لغير الله تعالى فهو مشرك كافر እሱ ሙሽሪክ ነው አጋርቷልና ማለት ነው ካፍር ደግሞ ከሃዲ ነው ምክንያቱም ትልቁ ሽርክ ከእስላም ያስወጣል ትልቁ ሽርክ ከእስላም ያስወጣል ይህ ጥቅል ፍርድ ነው يعني من أشرك بالله فهو كافر أو من صرف عبادة من العبادات لغير الله فهو مشرك كافر ሲባል ይሄ ጥቅል የሆነ ከወስፍ ወይም ከመገለጫ ጋር የተያያዘ ማብራሪያ ነው ግን ይሄ በእያንዳንዱ ግለሰብ ላይ በነፍስ ወከፍ ተፈጻሚ የሚሆነው እንደ ሌሎች የኢስላም ወይም ከኢስላም ውጭ ያሉ ህግጋት ሁሉ መስፈርቶች ሲሟሉና ከልካይ ነገሮች ሲወገዱ ነው። ሁሌም የታወቀ ነው። እነዚህ መስፈርቶች በሸሪዓ አብረው ከሰበቦቹ ጋር ላይጠቀሱ ይችላሉ፣ ሊጠቀሱም ይችላሉ። ግን እነዚህ መስፈርቶች ከየቦታው ለቃቅሞ የሚያቀርቡልን ዕለማዎች ናቸው። ዕለማዎች ድርሻ እዚህ ላይ ልታወቅ ይገባል ማለት ነው። ስለዚህ ይህ ጥቅል ገለጻ ነው። በነፍስ ወከፍ ግን ይህ ላይሆን ይችላል አንዳንድ ሰው ነገሩን ሸሪዓዊ ፍርድ ሳይሆን ቋንቋዊ ትምህርት ያስመስላል የሰረቀም ይባላል ይላል ሰራቂ ነው ያ እንዲህ ያደረገ እንደዚህ ነው ሽርክ የሰራ ደግሞ ሙሽሪክ ይባላል አንተ እስም ፋዒል እያስተማርከን ነው ወይስ ወይስ ሸሪዓዊ ህግ ነው ይሄ አንተ ቋንቋ ነው ሸሪዓዊ ህግ እኮ ነው አይደል እንዴ يعني حتى علماء اصول الفقه ላይ حقيقه شرعيه ሐቂቃ ሉጋውያ ወድዕያ እያሉ ያስቀምጡ ይል እያሉ ለምንድን ነው የሚለያዩበትና የሚገናኙበት ነጥብ ስላለ ነው እንጂ ልክ እንደ ቋንቋ ትምህርት ሽርክ የሰራ ሽርክ ነው ከላስ ያውም በዚህ ትልቅና አደገኛ ጉዳይ ላይ በእንዲህ መልኩ ነገሩን አቃሉ ማየት ተገቢ አይደለም በዚህ ላይ አንተ ሽርክ የመሰለው ሽርክ ላይሆን ይችላል ሽርክ ቢሆን ራሱ ደግሞ መስፈርቶች አሉ እነዚህን ማወቅና መረዳት የግድ ነው በተለይ ደግሞ ሙስሊም መሆን የተረጋገጠ ሰው ላይ ያኔ ዛሂሩ እስላም የሆነ ሰው ማለት ነው ዛሂሩ ኢስላም የሆነ ሰው ምክንያቱም ሙስሊም መሆኑ የተረጋገጠ ሰው ስትላቸው አንዳንዶቹ ሙስሊም መሆኑ መጀመሪያ የሚረጋገጠው በምንድን ነው ይላል طيب ሙስሊም የሚለው ቃል ወይም እስላም የሚለው ቃል ዛሂርን የሚያሳይ ነው كما قال الزهري وغيره الاسلام الكلمه አንድ ሰው ሙስሊም የሚሆነ መቼ ነው ሸሃደት ላ ኢላሃ ኢላላህ ሲል ነው አይደለም የውስጡን ልቡን ውስጥ ያለውን እምነት ምናምን እኮ አጣርተን ማወቅ አንችልም በዛ ሰዓት ግን እንቀበለዋለን ለምን ዛሂር ነገር ነው ኢስላም ሐታ ሙናፊቆች እንኳን ረሱል ሰለላሁ ጊዜ የነበሩት ሙናፊቆች ከሙስሊሞች ጋር አብረው ነው የሚጠቅሱት ሙስሊም ነው የሚባለው አላህ በቁርአኑ ላይ في سورة الذاريات فأخرجنا من كان فيها من المؤمنين فما وجدنا فيها غير بيت من المسلمين له لمن مجمر مؤمنا له ولتنيا لمسلم عليه فأخرجنا من كان فيها من المؤمنين ከዚህ ጥፋት አላህ ከላከው ጥፋት ነፃ ያወጣቸው ሙእሚኖች ብቻ ናቸው طيب ሙእሚን ያልሆኑት አሉ ማለት እስላምን ኢዝሃር ያደረጉ ሰዎች አሉ እነሱ ያሉበት ቤት የምኖች ቤት ይባላል የኖህ ቤት የምን ቤት ይባላል ወይም የሎጥ ቤት የምን ቤት ይባላል የሙስሊሞች ቤት ነው የሚባለው ችግር የለውም ሙእሚኑ ሙእሚን ይባላል ግን የሙስሊሞች ቤት ይባላል ለምን የሎጥና የኖህ ባለቤቶች إسلاما إظهار يدرب نبرا كما قال تعالى فخانتاهما خانتاهما في الدين وليس في الفراش قال ابن عباس ما بغت امرأة نبي قط فخانتاهما بمن بدين مالتنا نفاق تبابان إسلام إظهار تركالش كن كهزبوش غير نبرج يا كم هو غير انغري يا مسلموش بيت تبال أن ظاهر منا يوم مالتنا تبابان في حديث أنس عند البخاري وغيره من التنيا من الله من صلى صلاتنا واستقبل قبلتنا وأكل ذبيحتنا فذلك المسلم الذي له ما على له ما للمسلم وعليه ما على المسلمين صلاتنا يسجد ولا قبلاتنا يزورنا يسجد استقبل قبلتنا واكل ذبيحتنا እኛ የምናርደውን የበላ ያን ምን ማለት ነው ግልጽ የሆኑ እስላምን የሚያንጸባርቁ ተግባራትን ያንጸባረቀ ሰው ሙስሊም ነው خلاص ሙስሊም ነው ብለን ነው የምናስበው እንዲህ አይነቱ ሰው ሽርክ ሲፈጽም የምንሰጠው ፍርድና መጀመሪያ ሙስሊም ያልሆነ ሰው የሚሰጠው ፍርድ ይለያያል ያኒ ሙስሊም ያልሆኑ ሰዎች የሚሰጣቸውን ፍርድ ወይም ደግሞ ዑለማዎች ስለነሱ ሙስሊም ጭራሽ ያልሆኑ ወደ እስላም መጀመሪያውኑ ያልገቡ ሰዎችን አስመልክቶ የመጡ መረጃዎችና የዑለማዎች ንግግር ሙስሊም ሆነው ከዛ በኋላ ስተት ላይ የወደቁ ወይም ደግሞ በሽርክ ላይ የወደቁ ሰዎችን አስመልክቶ ይህን መረጃ ማቅረብ አይቻልም ሁለቱ የተለያዩ ነገሮች ናቸው ማለት ነው ተግባባን طيب አላኩል ሐል ይሄ ሰፊ ርዕስ ነው ግን እንዲህ ጥቅል ንግግሮችን ስናይ ሁልጊዜ መስፈርቶች መሟላታቸውና ከልካይ ነገሮች መወገራቸውን ማስተዋል ይግድ ነው ማለት ነው ምናሉ ቀጥለው ሙአልፉ ወደሊሉ ቀውሉሁ ተዓላ ማለት አሁን የምን ደሊል ነው ከዒባዳ ዘርፎች ትንሹንም ቢሆን ከአላህ ውጭ ያዋለ ሰው ይህ ሙሽሪክ ካፊር መሆኑን ተቁርአን كميساجي الرجل مكاكل عنده من دونه والدليل قوله تعالى ومن يدع مع الله إلها آخر لا برهان له به فإنما حسابه عند ربه كالله قارا للان أملاك مدارة كالله قارا من الله نمكو يدارة مع الله قلت سقا قارا أملاك مدارة لا برهان له به لسو بزيه ترولا من المرجع اللي هنا للا أملاك مدارة هنا فإنما حسابه عند ربه لا برهان له به إميلو خبروا አይደለም عفوا جواب الشرط አይደለም ومن አይደለም የሚለው جواب الشرط ይሄኛው አይደለም ይሄ ልክ እንደ ጁምላ ሙዕተሪዳ ነው ጀዋቡ የት ጋር ነው ያለው فإنما حسابه عند ربه طيب لا برهان له به የሚለውስ ይሄ ሲፋ ካሽፈ ነው አሕሰንት يعني ይሄ ቀይድ የሚፈለግበት ተዕሊል ነው በዋነኝነት ማለት ነው በቁርአን ውስጥ እንዲህ አይነት ምሳሌ በጣም ብዙ ናቸው ግን ሰዎች ያው ቅድም እንዳልኳቸው በተለይ ቃል በቃል ነገሮችን የሚቆጣጠሩ ሰው ከሆነ እንዴት እንዲሆነ ምናምን ይላሉ በቋንቋ ደረጃ ቀይድ ሁለት አይነት ነው አንደኛው ያኔ ቀይድ ይፈለግበታል ማለት የሆነ ገደብ ሲቀመጥ ገደብ ይፈለግበታል አንደኛው ደግሞ ገደብ ተፈልጎበት ሳይሆን ምክንያትን ለማሳየት ሊሆን ይችላል والأصل في القيد احتراز ويقل لغيره ككشف تعليل جهل أصل قيد ከሆነ ገደብ ካለ ገደቡን ጠብቆ መጓዝ ይገድ ነው ነገር ግን አንዳንዴ ካገባው አንፃር የምንገነዘብ ግንዛቤ አለ ስለዚህ አሁን ምን ማለት ነው ከአላህ ውስጥ ሌላን አምላክ አላህና ሌሎችን የሚጠራ ከሆነ ይህ ሒሳቡ አላህ ዘንድ ነው እና ይሄ ጥፋት ላይ ተዘፍቋል ምንድነው መልእክቱ ምንም መረጃ የሌለው ነው ዋቂዑን ወይም ደግሞ ነባራዊ ህይወት እውነታውን የሚያሳይ ነው ማለት ነው ላ ለሁ በሌላ አነጋገር ምንም መረጃ ሳይኖረው የለውምና ማለት ነው ሳይኖረው ሲባል የለውምና ምክንያቱም አንዳንድ ሰዎች ሳይኖረው ከተባለ ሲኖረው የሚኖረው አለ መረጃ ኖሮት ከአላህ ስለያን የሚያመልካለ ሊሉ ይችላሉ መልሱ ምንድነው? ይህ ሲፋ ካሽፋ ነው፣ ተዕሊልን ያሳያል። እና ከአላህ ውስጥ ሌላን የሚጠራ ሰው በዚህ ተግባሩ ላይ ምንም መረጃ የለውምና ሒሳቡ ወይም ደግሞ ምርመራው አላህ ዘንድ ነው። إنه لا يفلح الكافرون إنه የሚለው በዚህ መልኩ መቋጫ ሆኖ ከመጣ በብዛት تعليل ን ያሳያል፣ ምክንያትን ያሳያል ማለት ነው። ይህ ዑለማዎች መሳሊክ ልዕላን ከጠቀሱበት ቦታ ላይ ማግኘት ይቻላል። ሱሉል ፊቅ ላይ إنه لا يفلح الكافرون እነሆ كهديان نصايح طمنا سلازيه تكبارو كفرنا مالت وما يدعو مع الله إلها آخر ميلو كالله غان متأيكو كفر مهنون يا سيلا من مقاطع عليه إنه لا يفلح إنه لا يفلح الكافرون بلو علينا مالتنا ما.